وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله هو خليله وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته ትናንት የተወሰነ ተመልክተን ነበር። ጥያቄ ጠይቃችሁ أنس بن مالك بزرقبة حديث رضي الله عنه قال جاء أعرابي فبال في طائفة المسجد فزجره الناس فنههم رسول الله صلى الله عليه وسلم فلما قضى بوله أمر النبي صلى الله عليه وسلم بجانب من ماء فأهريق عليه ሰውየው ማን ነበር? አረብይ ነው። ማን ነበር ያልኳቸው? ፋኢዳ ነገር ሲነገራችሁ እኮ መጻፍ አለበት። ሰውየው ማን ነው ያልኩ እ ዙልኹወይሲራ ነቢዩ አለይሂ ሰላቱ ወሰላም የሆነ የተጠቀሙት ህክማ አለ። ይሄ ስንት ቦታን ይነጅሳል፣ እንደዚህ ይታጠባል፣ ምን ለማለት ብቻ አይደለም። ለሌላ ሐዲሱ ለሌላም ነገር ይውላል። ሰዎችን በህክማ መያዝ እንዳለብን ምን ደሊል ያደርጉታል አይደል? ነብዩ አለይሂ ሰላቱ ወሰለም ምን ተጠቀሙ እዚህ ቦታ ላይ ጥቅም ያልተጠቀሙን ነገር አለ ከሐዲሱ ምን ሽንቱን እንዳይቋረጥ ሽንቱን ቢያቋርጥ ኖሮ ሊያመው ይችል ነበር። ከዚህ አድኖታል። ወይ ደግሞ ቢያቆሙት ኖሮ ብዙ ቦታዎችን ይነጅት ነበር። አንድ ቦታ ላይ እንዲጨርስ ተደረገ። ልብሱ ይነጀስ ነበር። እንደው ምን ብሏል መሰላችሁ? ቡኻሪ በዘገቡት ሐዲስ ሰውየው የነዛንኞቹን ጩኸት አይቶ የነብዩን እዝነት አይቶ አላሁመ ረሐምኒ ወሙሐመዳ ወላ ተርሐም መዓና አሐዳ ብሎ ዱዓ አደረገ። እኔና ነብዩ ሙሐመድን ምህረት አድርግልን፣ ሌሎች ምህረት እንዳታደርግላቸው። ከኛ ጋር ማንም አለ ሁለቱ ደሞች ማን ማን ናቸው? ለምን እዚህ ቦታ ላይ ተዘገበ ይላል? ውሃ ውስጥ ቢገባ ጉበትና ሳምባ ውሃ ውስጥ ቢገቡ አይነጅሱም ማለት ነው። ዝንብን የመሳሰሉ ብለን የቆጠርናቸው ምን ምን ናቸው? እ ፈርድ፣ ሸረሪት የመሳሰሉት ፈሳሽ ደም የሌለ ጎበዞች ናቸው። እሺ ቢስሚላህ الرحمن الرحيم ባቡ ኢዛለት ነጃሰቲ ወበያኒሃ እና ሌላ ደግሞ አንድ መንገድ የምፈልገው ነገር ምንድነው የአጋጣሚ ያነሳናት በዑለማዎች መካከል የነበረ ኺላፍ ስለ እንትኖች ስለ አህለል ኪታቦች ስጋ የተነሳ ነበር። የአለል ኪታቦች ስጋ ሁሉ ስጋቸው አይደለም። ለሃይማኖቱ የሚታረደውና ለሆቴል የሚታረደው ለግድያ የሚታረደው ይለያያል። ለሰርግ የሚታረደው ለሃይማኖቱ ለእምነቱ የሚታረደው ክልክል ነው። እሱን እዚህ ራሱ እንቀጣለን። ብዙውን ጊዜ አይበላም። እንኳን ለነሱ በነሱ ሂሳብ እነሱ ያረዱት አይደለም የነሱ እምነት ለት እኛ ጋር የታረደውን እንኳን መመገብ የለብንም። ተግባባን አይደል? የነሱ እምነት በዓል ጊዜ ሲከበር ለእኛ እንኳን የሚታረደውን ምግብ ካላጣን በስተቀር እንጂ አንጠቀመው። እንኳን እነሱ ያረዱት ለእምነታቸው እነሱ ያረዱት ይበቃል። የሆቴሉ ነው ዑለማዎች የተካለፉበት ላይ ጥንቃቄ እሺ ቢስሚላህ الرحمن الرحيم ባቡ ኢዛለቲ ነጃሰቲ ወበያኒሃ ባቡ ኢዛለቲ ነጃሳ ነጃሳን ማስወገድና ወበያኒሃ ነጃሳን ማብራሪያዎች እንመለከታለን። ምን ምን ነው ነጃሳ፣ ምን አይነት ናቸው ነጃሳዎች፣ እንዴት መወገድ አለባቸው የሚለውን ነገር እንመለከታለን። ይሄ ከሶላታችን ጋር ከህይወታችን ጋር የሚያያዝ ነገር ስለሆነ በጥንቃቄ እንከታተል። ባቡ ኢዛለት ነጃሳ ነጃሳን ማስወገድና ወበያኒሃ የነጃሳን አይነቶች ማብራሪያ እንመለከታለን። አን አነስ እብኒ ማሊክን رضي አንሁ ቃል ሱኢለ ረሱሉላሂ ሰለላሁ الله صلى الله عليه وسلم أنس بن مالك بزجبت حديث النبي عليه አንል ኸምሪ ስለ ኸምር ተጠየቁ። ስለ ኸምር ተጠየቁ። ይሄ መጠጥ አስካሪ መጠጥ ነው። ስለ ኸምር ተጠየቁ። ቱተኸዙ ኸለን ወደ ኸልነት ቢቀይሯት ብትቀየር አይደለም ቢቀየርና ሌላ አካል ቢቀይረው ይለያያል። ሁለቱ ሁክሙ ይለያያል። እንደ ዑለማ ክላስ ያስነሳምት ነው። አኒል ኸምሪ ስለ ኸምር ተጠየቁ። ኸምር ማለት ኩሉ ማ ዩኸሚሩ ልዓቅለ አቅልን የሚቀይር ነገር ሁሉ ኸምር ይባላል። ይሄ አሲረል ዒነብ ነው። የዒነቡን የቴምሩ ወይም እሸቱን ይወቅጡና ይጨምቁታል። ጭማቂው እየፈላ ባለበት ሰዓት ምን ይባላል? ኸምር ይባላል። ፈልቶ ከወጣለት በኋላ ኸል ይሆናል። ጭማቂውን ይጨምቁትና ዒነቡ ይጨመቅና በእቃ ነገር እቃውን ሸፍነው ያስቀምጡታል። ይሰላል ይብላላል ውስጡ ማለት ነው። እየፈላ ባለበት ሰዓት ምንድን ነው የሚባለው? ኸምር ይባላል። ፈልቶ ከወጣለት በኋላ ምን ይሆናል? ኸል ይሆናል። ኸሉ መጠጣት ይቻላል፣ ችግር የለም። አልኮሉ በጣም አነስተኛ ስለሆነ አያሰክርም፣ አይቀየርም። ኸምር በነበረበት ጊዜ ግን ያሰክራል። ስለዚህ ነጃሳ ነው። ይህንን ኸምር ወደ ኸልነት ቢቀይሩት አይቻልም። ቢቀየር ይቻላል። ራሱ ቢቀየርና ሌላ ቢቀየረው ማለት ይለያያል። ኬሚካል ተጠቅመንበት ወይም ከጥላ ቦታ ፀሐይ ላይ ራሱ አድርገን ተቀይሮ አይቻልም አይቻልም። እንደዛ እንኳን አድርጎ ራሱ እስቲሐላ መጠቀም አይቻልም። ሳር እንኳን ጨምረንበት ራሱ ከምሩ ከል ቢሆን አይቻልም። ነብዩ አለይሂ ሰላቱ ወሰላም ሲጠየቁ ምንድን አሉት? ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተጠየቁ عن الخمر ስለ ኸምር ተጠየቁ ስለ ኸምር ስለ ኸምር ተጠየቁ تتخذ خلا ኸል ብትደረግ ካለ ብትሆን አይደለም ቢደረግና ቢሆን ይለያል አይደል? ቢደረግ ማለት ምን ማለት ነው? የሆነ means ተጠቅመው ማለት ነው። በመካከል እህል የሚጨምሩበት ኬሚካል የሚጨምሩበት እየፈላ ያለ ድንጋይ የሚጨምሩበት ምንም የሚጨመርበት ውሃ የሚጨምሩበት ክልክል ነው አይቻልም። እየፈላ ባለበት ሰዓት ማለት ተተኸዱ ኸለን ወደ ኸልነት እንድትቀየር ብትደረግ ብትቀየር ራሷ ብትቀየር አይደለም ቢነፍሲሃ ከተቀየረች ችግር የለም ሰልቶ ይወጣላል በራሷ በራሷ አን ልኸምሪ ትተኸዙ ኸለን ተጠየቁ ነብዩ አለይሂ ሰላቱ ወሰላም ቃል እንዲህ አሉ ላ አይጠራም አይቻልም አሉ ኸምሩን ኸል ማድረግ አይቻልም ኸምሩ ግን ኸል ቢሆን ይቻላል ልዩነቱ ግልጽ ነው አይደል አخرجه ሙስሊም ወትርሚዚ ሙስሊምና ትርሚዚ ዘግበውታል ወቃለ ሐዲሱን ሐሰኑን ሰሒህ ሰሒህና ሐሰን የሆነ ተቀባይነት ያለው አስተማማኝ የሆነ ሐዲስ ነው ይላሉ ይሄን ሐዲስ እዚህ ቦታ ላይ ተዘገበ አሁን የተጠየቁት ነብዩ አለይሂ ሰላቱ ወሰለም ኸምር ይሄ አስካሪው መጠጥ ፈልቶ ቢወጣለትና ወደ ኸልነት ቢቀየር ይቻላል ኸል ቢደረግ እኛ የሆነ means ተጠቅመን ወደ ኸልነት በፍጥነት እንዲቀየር ብናደርገው ይቻላል ብለው ጠየቋቸው። አይ አይቻልም አሉ ነብዩ عليه الصلاة والسلام። ነጃሳ ነው ማለት ማለትን የሚጠቁማል ለዚህ ባቡ ባቡ ይዛለት ነጃሰቲ ወበያኒሃ ብለን የቀራ ነው። ግን አሁን ነጃሳ ነው የሚል የለም። ነጃሳ ነው የሚላል እንደዚህ ኸምርን ኸል ብትደረግ ይቻላል ወይ አሏቸው። አይቻልም አሉ። በራሷ ከሆነች ይቻላል ግን ማድረግ መቀየር አይቻልም አሏቸው። ስለዚህ هذا الحديث هل هذا الحديث يدل على أن الخمر نجس خمر نجاسة መሆኑን ይጠቁመናል ይሄ ሐዲስ እንዴት አገኛችሁ ጌታ ነጃሳ የሚል እኮ የለም ኸምር እ ኸምር መጠጥ ሐራም ነው አይደል? ሙስኪራ ሐራም ነው። ሐራም ስለሆነ ነጃሳ ነው መንካቱ። እሺ ሌላ ሐዲስ አለ። ምን አለ መሰላችሁ? የቁርአንም አለ እነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን አመል ሸይጣን ፈጅተኒሁ ሪጅሱን የሚል አለ ቁርአን ላይ إنما الخمر ወልመይሲሩ ወልአንሳቡ ወልአዝላሙ እነዚህ ሁሉ ሪጅሱን ቆሻሻዎች ናቸው፣ ነጃሳዎች ናቸውና ፈጅተኒቡ ምን አመል ሸይጣን ፈጅተኒቡ ራቁ ይላል አላህ በቁርአን። ነብዩ አለይሂ ሰላቱ ወሰላም ሌላ ቦታ ትናንት የነገርኳችሁ አለ ሙሽሪኮች ነህኑ አለ ሰሐቢዩ ነህኑ ኑጃዊሩ አህለ ኪታብ እኛ አህለል ኪታብ ጎረቤቶች አሉን፣ አህለል ኪታብ ጎረቤቶች አሉን የጥበኹነ ቢአንየቲህም ለህመል ኸንዚር የከርከሮ ስጋ በእቃቸው ያበስላሉ፣ ይጠቀማሉ፣ ይቀቅላሉ። ወየሽረቡነ ቢአንየቲህም ልኹሙር በዋንጫዎቻቸውና በተለያዩ እቃዎቻቸው ደግሞ ኸምር ይጠቀማሉ። የእነሱን እቃ ተውሰን እንጠቀም ያ ረሱላህ አሏቸው። ኬዙን ነግረዋቸዋል። ምን አንደኛ ምን ያደርጉበታል? የከርከሮ ስጋ ያበስላሉ። ሌላ ኸምር ይጠቀሙበታል ብለው ጠይቋቸው ነብዩ አለይሂ ሰላቱ ወሰላም ኢላ አላ ተጅዱ ገይረሃ ሌላ ያጣችሁ እንደሆነ ሲቀር እንጂ ሌላ ያጣችሁ እንደሆነ ሲቀር ፈኢን ለም ተጅዱ ገይረሃ ሌላ ካጣችሁ ግን ፈግሲሉሃ ثم استخدموها እጠቡና ተጠቀሟል። አሃ ኸምር የተጠቀሙበትን እቃ ማጠብ የግድ ነው ማለት ነው። እንደዛ ከሆነ ነጃሳ ናት። ከዚህ ላይ ወስደዋል። ከቁርአን አያው ላይና ከዚህ ላይ ወስደው ኸምር ነጃሳ ነው የሚለውን በዛን ያገናኙት እንጂ መንካቱ መጥመሱ ሐራም የሆነ ነገር ሁሉ ነጃታ ነው ማለት አይደለም። ለምሳሌ ሱም የሚገል ነገር አለ። ገዳይ መርዝ መርዝ ክልክል ነው አይደል? መርዝ መጠቀም ሐራም ነው። ቢነካህ ግን አይነጅስም። ስለዚህ መጠቀሙ ሐራም የሆነ ነገር ሁሉ ነጃታ ነው ማለት አይደለም። ሙኸዲራቶች አሉ። ሌሎች እነ ኮኬን የመሳሰሉ አስካሪ ነገራቶች ሐሺሽን የመሳሰል አለ፣ ነው። መንካቱ ግን አይነጅስም። ሲጋራ ክልክል ነው። ሐራም ነው ራስን ስለሚጎዳ ብነካው ግን አይነጅስም እርጥቡንም ብነካ መጠቀሙ ሐራም የሆነ ነገር ሁሉ ሲነካ ይነጅሳል ማለት አይደለም ከምርን ለብቻው አመዘው በዛኛው ሐዲስና በቁርአን አያው ነው ነጃሳነቱ የተገለጸው ገብቷችኋል ከምር ነጃሳ ነው ወይ ተብለህ አዎ ነጃሳ ነው ለምን መጠጣቱ ሐራም ስለሆነ ብላችሁ እንዳትናገሩ ይህ አይሆንም ኩሉ ሙሐረሚን ኩሉ ነጅስን ሙሐረሙን ወኩሉ ሙሐረሚን ለይሰ ቢነጅስን ነው መጠቀሙ ሐራም የሆነ ነገር ሁሉ ነጃሳ ነው ማለት አይደለም። ነጃሳ የሆነ ነገር ሁሉ ግን መጠቀሙ መጠጣቱ ክልክል ነው። ገብቷችኋል ያልኳችሁ? ኩሉ ሙሐረሚን ሹርቡ አው አው አክሉ መመገቡ መጠጣቱ ክልክል የሆነ ነገር ሁሉ ምንድን ነው? ሐራም ነው፣ ሙሐረም ነው። ሙሐረም የሆነ ነገር ሁሉ ግን ነጃሳ ነው ማለት አይደለም። ነጃሳ ሁሉ ሐራም ነው መጠቀሙ። መጠቀሙ ሐራም የሆነ ነገር ሁሉ ግን ነጃሳ አይደለም። ከዚህ ላይ ሳይሆን ወሰዱት ከሌላ ሐዲስ ነው ጠንቃችኋል። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተጠየቁ አኒል ኸምሪ ስለ ኸምር ተጠየቁ። እየፈላ ባለበት ሰዓት ነው ኸምር የሚባለው ብያችኋለሁ። የዒነብ ጭማቂ ነው። ቱተኸዱ ኸለን ወደ ኸልነት ቢቀይሩት ሰዎች ሊቀይሩት ነው የምትሉት እንጂ ብትቀየር አይደለም። ራሷ ፈልሳ ተወጣላችን ችግር የለም ይቻላል። ተጠቅመዋል ብዙ ጊዜ አኔል ኸምር ስለ ኸምር ተጠየቁ ትተኸዱ ኸለን ከል ብትደረግ የሆነ ሚንስ ተጠቅመው ሲሏቸው ቃለ አይቻልም አሉ። ለምን መሰላችሁ? <coughs> ለምሳሌ ሳርም ነገር ይሁን ወይም ቂጣ ነገር ይሁን የሆነ ነገር ይጨምሩበታል። እየፈላ ያለ ከፈቱና ሳሩን ጨመሩበት። ከዛ ሸፈኑ። ልክ ሳሩ ሲገባ ይነጀሳል። ሳሩ ሲገባ ይነጀሳል። እንደገና ኸምሩ ፈልቶ ሲወጣለት ይጠራል አይደል? ወደ ኸልነት ሲቀየር ይጠራል። መልሶ ሐሩነት ይለዋል። ስለዚህ አይጠራም ማለት ነው። ነጃሳነቱ ይቀጥላል። አይቻልም። ስለዚህ ሁሉ ነገሩ አብሮ በአንድ ላይ መግባት አዎ እንትኑ ስማችሁ አዎ ይሄ ኸምር ወደ ኸልነት የሚቀየረው ግን እንደዚህ አይነት የመፍላት system ይለላቸዋል። እነ እንትን ጠላ አለ ለምሳሌ ጠላ አለ። እሱ መጀመሪያ ኸምር ሆኖ ከዛ ከል ይሆናል የሚባል ነገር የለም። በቃ ከመጀመሪያው እስከ መጨረሻው አስካሪ ነው። ነቢዝን የመሳሰል እና አረቄ ምናምን እነ ቢራ እሱም ነው የምትሏቸው ማለት ነው። አልኮሊክ የሆነ የአልኮል መጠን አላቸው ዜሮ ነጥብ አምስት ዜሮ ነጥብ ዜሮ አምስት ሲሲ ምናምን ነገር የሚሉት ነገር አለ ማለት አልኮሉም ማለት ነው። የአልኮል መጠኑ ወደ ሙስኪራትነት የሚያደርስ የማያደርስም አለ። ምን ሶፊ ሀረጥ ነው ምናምን ሀረጥ ሶፊ ነው ምናምን እንደዚህ አይነት ጥያቄ ማንኛውም አልኮል ያለበት አልኮሉ የሰው ልጅን አእምሮ የሚቀይር እስከሆነ ድረስ ክልክል ነው። ከዛ ውጭ ያለ ግን ችግር የለም። ቀሪቦ ነው ምንድነው የሚባለው ደግሞ አለ። ነጭ ቀሪቦ፣ ቀይ ቀሪቦ የሚባል አለ። ያሰክራ በተለይ እንደውም ራሱ ቀሪቦው ነጩ ቀሪቦ ያሰክራል። ታዲያ ሙሐበቅ ጠላ እናደርግ የሚሉና ጠላውን ትተው ወደ ነጭ ቀሪቦ ይቀየራሉ። እሱ ራሱ ያሰክራል። ነጩ ቀዩ ከሶስት ቀን ከአራት ቀን በኋላ ያሰክራል። በጣም እንትን እየጨመረ ነው የሚሄደው አልኮል። መውደድ ነው ደግሞ ይባላል። የአጋጣሚ አንድ ነገር ልንገራችሁ። ጠላው ጌሾ ንጹህ ነው። ጌሾ ንጹህ ነው። ሲዋክም ትጠቀመዋለህ፣ ችግር የለም። ጌሾውና ብቅሉ ሲገናኙ ግን ጠላ የሚባለውን አንሶል በጣም ይፈጥሩታል። ጌሾውና የጌሾው ቅጠልና ብቅሉ ሲገናኙ የሚፈጥሩት ኬሚካል አለ እንጂ ለየ ብቻ ራሱ ነጣጥለን ስናያቸው ጧራ ናቸው፣ ምንም አይደለም። ተግባባ። እሺ ሙስኪራት መጠጦች ነጃሳዎች ናቸው። አረቂም ነጃ ነው፣ ጠላም ነጃሳ ነው። ሂራም ነጃሳ ነው። ከነካን ልብሳችንን ማጠብ አለብን። እሱ የነካውንም ማጠብ አለብን። ግልጽ ነው። ገብታችኋል? አቤት እ ምኑን ጌቶ አይቻልም፣ አይቻልም። ለምን እንደሚሰራ እናውቃለን። መጠጥን እኮ የተረገመባት አስር ሰው ነው። አስር ሰው ተረግሟል በአንዲት መጠጥ በአንድ ኩባያ መጠጥ አስር ሰው ነው የተረገመባት። የጋበዘው አለ፣ እህል ያዋጣው አለ፣ ናብ የጠጣው አለ፣ የሰራው አለ። አስር ሰዎች ናቸው ብራንች የሚረገሙ። መጠጥ ማለት የሱብሃነል ሐይ الذي لا يموت ኡሙል ኸባኢስ ይሉታል። የቆሻሻ ሁሉ እናት መነሻ ብለውታል። ወሚፍታሁ አንዋዕል ኸባኢስ የመጥፎ ነገር ሁሉ መክፈቻ በር ብለውታል። ፈከም ሚን ኑፉሲን ኡዝሂቀት ቢሰበብ በኸምር በአስካሪ መጠጥ የተነሳ ስንት ነፍስ አልቋል፣ ስንት ሁሩማቶች ተገፏል። سمعت عن ዑሰይሚን አንድ የሰማሁት ነገር አለ። ዑሰይሚን ሲናገር ረጁሉን ሸሪበ ኸምረ ወጣት ነው መጠጥ ጠጣና እቤቱ ሌሊት ተመለሰ። ፈወጀደ ኡመሁ ፊል በይት እቤት ውስጥ እናቱን አገኛል። ወቃለ ለሃ ያ ኡሚ መኪኒ አን ነፍሲኪ አለ። ግንኙነት ካላደረኩኝ አላት። እረ ልጅ እናትህ ነኝ አይቻልም፣ እባክህ አለችው። ወኢላ አቅትሉ ነፍሲ ራሴን አጠፋለሁ አላት። እናት ናት፣ አዘነች። በቃ የሆነ ነገር ብሳሳትና የልጄን ነፍስ ጋድን ይሻለኛል ብላ አመቻችች። ግንኙነት አደረጉ። ልክ ጧት ነገሩ ሲለቀው የሆነ ትንሽ ትንሽ የሚያውቀው ነገር ተረበሸ። በቃ መቀመጫ መቆሚያ አጣ። ውስጡን ዘለው ተቃጠለ። እንዲህ አለ ያ ኡማ አክቢሪኒ ማዛ ሰነዕቱ ቢኪ ሌላ፣ ዛሬ ሌሊት ምንድን ነው ከአንቺ ጋር አላት። ምንም ነገር አልሰራም ለሊት መጣ፣ ክፈችልኝ አልከኝ፣ ከፈትኩኝ፣ ገባህ በቃ ምንም ነገር አልተደረገም ማለት አይ ያደረኩት ነገር አለ፣ በቃ ውስጤ ሰላም አይደለም ማለት አለበለዚያ ራሴን እሰቅላለሁ፣ ነገርኛ ያጠፋሁትን ነገር አለ። ባለት ሰመት ሰምቱካ አነፍስ ግንኙነት አድርጋለሁ ከኔ ጋር አለች። በቃ ነገር ውስጥ እያለ እንዴት ነው የሰው ልጅ የሚንቀሳቀሰው በሁለት ዱም መጨረሻ ላይ ሄዶ ራሱን ተቀመ ሞተ። ለዚህ ነው ያው እናቱ ጋር ግንኙነት አደረገ፣ መጠጥም ጠጣ፣ ጠርምና ጠጣ። የወንጀል ሁሉ እናት ማለት ነው። ብዙ ወንጀልን አንድ ወንጀል በመስራት ብዙ ወንጀል። ዝሙት የሰራ አንድ ዝሙት ብቻ ነው የሚሰራው። የጠጣ ግን ዝሙት ይገላል፣ ይሳደባል፣ ምስጥሩን ያወጣል። በቃ የማይሰራው ነገር የለም። ሶላት ላይ የለም፣ መጠጥ ትንሽ ሙስኪራት የሚጠጣ ሰው ካለ ሻሂድ አይሆንም መጠጥ የሚጠጣ ካለ አይሰግድም መጠጥ የሚጠጣ ካለ መጀመሪያ ዳዕዋም ውስጡን አይነካው መጀመሪያ ቁርአን ለሱ ምንም አይደለም ተረት ተረት ነው ሐዲስም ተረት ተረት ነው አኸራም ተረት ተረት ነው ምንም አይመስለውም ግንዛቤ የለው ወላሂ ሱብሃንአላህ መጠጥም ታሪኩ ነው وعنه قال لما كان يوم خيبر ስለ ኸምር ዝጨርስ ኸምርን ነጃሳን በተከ እንትን ሙስኪራት መጠጦች ነጃሳዎች ናቸው ከቁርአን አያውና ከሐዲሱ ከነብዩ አለይሂ ሰላቱ ወሰላም ሐዲስ ሌላ የቁርአን አያም አለ ቁል አጂዱ ፊማ ኡሕየ ኢለየ محرما على طاعم يطعمه إلا أن يكون ميتة أو دما مسفوحا أو لحم خنزير فإنه رجس ይላል ሪጅስ ያለውን ቢማዕና ነጅ ነጃሳ ተብሎ ተተርጉሟል። ነጃሳ ስለዚህ ሙስኪራት መጠጦች ነጃሳዎች ናቸው። ማንኛውም ሙስኪራት መጠጥ ግልጽ ነው። ቱተኸዙ ኸለን ማለት ምን ማለት ነው? ከል ምን ምትል ብትደረግ ብትሆን በራሷ ብትሆን ፈልታ ቢወጣላት ይቻላል። አረብ ሶፊ ሙስኪራቱ የሚያውቁት አሁን አልኮሉ ያሰክራል፣ አእምሮ ይቀይራል አይቀይርም አላህ አለ ምን ያላቅም። ግን እንደዚህ አይነት አረብ ሶፊ ላተተቀረቡ ይላል ሀታ አንተ መውዱድን አንጠጣም እኮ አሉ። በቃ እንደዚህ አይነት ሱባ ውስጥ መግባት አንፈልግም። አረብ ሶፊ አውቀው ነው እነሱ ወይ እንዲሸጠላቸው ይሆናል ብዙዎቹ እኮ በዲናቸው ላይ ታማኞች አይደሉም። እንደዚህ አይነት ፋብሪካ ውስጥ ያሉ ሰዎች የዘቀጠ ሰው ነው ብዙ እንደዚህ አይነት ሐረር ሶፊ ምናምን አለስልሶ ማቅረብ አይቻልም። ተው መተው ነው እኮ وعنه قال وعنه عن انس بن مالك ከራሳቸው ከአነስ ብን ማሊክ የተወሰደ ነው ቃል ለማ ካነ የውሙ ኸይበር የኸይበር ዘመቻ እለት ይላል። የኸይበር ዘመቻ እለት የኸይበር ዘመቻ በስድስተኛው ዓመተ ሂጅራ ነው የተካሄደው። ኸይበር የምትባለው ከመዲና 160 ኪሎ ሜትር ወይም 95 ማይል ያክል ርቀት አላት። ከመዲና ከተማ ማለት ነው። እዚህ ከተማ ውስጥ አይሁዶች ብቻ ነበሩ የሚኖሩባት። ብዛት አይሁዶች ናቸው የሚኖሩባት። የበለጸገች ከተማ ናት። በጣም በጣም ምቹ የሆነች ከተማ ነበረች ኸይበር የምትባለው። ነብዩ عليه الصلاة والسلام በስድስተኛው ዓመተ ሂጅራ ሁዴይቢያ ስምምነት ካካሄዱ በኋላ እንደተመለሱ በሰባተኛው ዓመት እንደገባ ኸይበር ላይ ነው የዘመቱት። ኸይበር ላይ ዘመቱ ነብዩ አለይሂ ሰላቱ ወሰላም ለማ ካነ የውሙ ኸይበር የኸይበር ዘመቻ ጊዜ አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ። ማንን? አባ ጦልሃ አባ ጦልሃን አዘዙ። አባ ጦልሃ ማን ነው? እንየው። አቡ ጦልሃ ማለት አቡ ጦልሃ ማለት ሆ ዘይድ ብኑ ሳህል እብኑ አልአስወድ እብኑ ሐራም አልአንሳሪ ነጃሪ አንሳራዊ ነጃራዊ የሆነ ዘይድ እብኑ ሰህል የሚባለው ሰሐብይ ነው። ምን ኪባሪ ከታላላቅ ሰሐቦች ውስጥ አንዱ ነው። አባ ጦልሃ የሚባለው ሸሂድ አልዓቀባ አቀባ ላይ ተሳትፏል። አቀባ ማለት ነቢዩን ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ስደት እንዳደርጉ ቃል ኪዳን የገቡላቸው ሰዎች አሉ። ወደ ሰባ ምናምን የሚጠጉ ሰዎች ና ችግር የለም ጥገኝነት እንሰጥሃለን፣ እዚህ መካ ላይ ለምን ትሰቃያለህ? ና መሐመድ እኛ እንቀበላለን፣ እናመቻቻለን ጉዳዩን ብለው ሌሊት ከተወያዩት ሰዎች ውስጥ መካ መጥተው ከመዲና ማለት ነው ነብዩን አቀባበል ሊያደርጉላቸው ወደኛና ለማለት ከነዛ ውስጥ አንዱ ነው። አንድ ታላቅ ደረጃ ነው የራሱ ወልመሻሂደ ኩላሃ ሁሉንም ተሳትፏል። ጦር አውድማዎቹ ሁሉም ቦታ ላይ ተሳትፏል። አባ ኡብሌ የውመ ኡሑድን የኡሁድ ጊዜ በላአን አዚመን ከባድ ፈተና አሳልፏል። የኡሁድ ጊዜ ሰሃቢዎች ሲበተኑ ነቢዩ አለይሂ ሰላቱ ወሰላምን ለመግደል ሙሽሪኮች ቀስፋቸውንም ሲተኩሱ ሰይፋቸውንም ሲወረው ጦራቸውንም ሲወረውሩ ሰይፋቸውንም ሲሰነዝሩ አቡ ጦልሃ ነብዩ ላይ ጥምጥም ብሎባቸው ነበር። በዚህ ሲተኮስ በሰውነቱ ይቀበለዋል። ከዚህ በኩል ጦር ሲወረወር እሱ ይቀበለዋል ሰውነቱ ነብዩ ላይ። ነብዩ ሲወድቁ ላያቸው ላይ ወደቀባቸው እንዳይገሏቸው። ይህ ወደ ሰባ ወይም ሰማንያ ሶስት ምናምን አካባቢ ላይ ቆስሏል ነው የሚባለው። አንድ እጁ ሽባ ሆኗል፣ የለም ተቆርጦ ወድቋል። እጁ ከሸለፊ የዱ ከማን ላይ ሲከላከል ነው? ከነብዩ ላይ አለይሂ ሰላቱ ወሰለም ሲከላከል ነው። በላአን ሐሰን ወቀን ነብዩ ሰለላሁ ዐለይሂ ወሰለም ቢየዲ ሐታ ሸለት በእጁ ተከላከለላቸው መከተ ሐታ ሸለት እጁ ሽባ እስከምትሆን ድረስ ወቁቲለ የውመ ሑነይን ወቀተለ የውመ ሑነይን 20 ረጁላ በተከታታይ ከነብዩ ላይ እየተከላከለ የሁነይንም ዘመቻ ጊዜ ከሀያ ሰዎች በላይ ገሏል። ሶስት የሰና አርባዓ ወሰላሲን በሰላሳ አራተኛ ዓመተ ሂጅራ ነው የሞተው። ወቂለ በሀምሳ አንደኛው ዓመተ ሂጅራ ነው የሞተው ተብሏል። አባ ጦልሐ ይህን ይመስላሉ አቡ ጦልሐ ፈናዳ አቡ ጦልሐ ጥሪ ያደረገ የኸይበር ዘመቻ ጊዜ ጥሪ ያደረገ አነላሃ ወረሱለሁ የንሃያኒኩም አልሑም ልሁሙር ልአህልያ የሚለውን ጥሪ መልእክት አስተላለፈ። ማስታወቂያ ማለት ነው። ማስታወቂያ መናገር ማለት ነው። ምን አለ አባ ጦልሐ ጥሪ አድርግልኝ፣ ሂድና ህዝቡ መካከል ድምፁ በጣም ይሰማል። ስለዚህ ሂድና ጥሪ አድርግልኝ አባ ጦልሃ እስኪ ንገራቸው አሉ። ምን ምን ይደረግ ነበር? ይሄ የመንደር የሚጠቀሙት ይህ አህያ ይበላ ነበር። እስከ ኸይበር ዘመቻ ድረስ ይበላ ነበር ይህ አህያ። አርደው እያበሰሉ እያለ እየተበሰለ እያለ ነው ነብዩ አለይሂ ሰላቱ ወሰላም የሁሙረል አህልያን ስጋ እንዳይመገቡ ቶሎ ጥሪ አድርግልኝ ንገርልኝ አዋጅ ንገርልኝ አሉ። ፈናዳ ጥሪ ያደረገ አዋጅ አነላሃ አላህና ወረሱለሁ መላእክተኛው የንሃያኒኩም ይከለክሏቸዋል ተቆጠቡ አልሑም ልሑሙር አህልያ የለማዳ አህዮችን ስጋ እንዳትጠቀሙ ይሏችኋል ብሎ አዋጅ ተናገረ። ፈኢነሃ የአህያ ስጋ رجس ነጃሳ ነው፣ አትጠቀሙ፣ ቆሻሻ ነው ይሏችኋል ብሎ ጥሪ ያደረጋቸው ማን ማለት ነው? አባ ስለዚህ ሁሙር አልአህልየ አልሁሚል ሁሙሪ አልአህልየቲ የቤት እንስሳ የሆነው አህያ ማለት ነው። የዱር አህያ zebra ይበላል። እሱ ይበላል። እሱ ጃይ حمر الأهلية ነው የተከለከለ። حمر ማለት አህዮች ማለት ነው። የሂማር plural ነው። الأهلية ማለት ለማዳ የሆኑ አህያ የእነሱን ስጋዎች አላህና ነብዩ ከለክሏችኋል አለ። فإنها رجس ቆሻሻ ነው። رجس ከሆነ رجس ማለት ምን ማለት ነው? ሪጅስ ማለት ምን ማለት ነው? ነጃሳ ነው ማለት ነው። ያሉትም ዝም ብሎ ቢሞትም ይበርሳል። ነጃሳ ነው ካልን ደግሞ ማጠቡ የግድ ነው ማለት ነው። እሺ ከዚህ ሀዲስ የምንወስደው ነገር አለ። ከዚህ ሐዲስ አቡ ጦልሃን ነብዩ عليه الصلاة والسلام ላኩት። ድምፁ ምን ስላለ ድምፁ ምን ስለሆነ ከፍ ስለሚልና ብዙ ሰዎችን ስለሚያሰማ ከዚህ ላይ ዑለማዎች استنباط ያደረጉት ነገር አለ። ምን مكبرة الصوت speaker መጠቀም እንችላለን የሚለውን ከዚህ ተጠቅመዋል። speaker መጠቀም እንችላለን። ነብዩ عليه الصلاة والسلام ድምፁ ጎላ ያለን ሰው የመረጡበት ምክንያት ብዙ ሰዎችን እንዳሰማ ከሆነ የዛን ጊዜ ይሄን ቴክኖ ቢያገኙት ኖሮ ይጠቀሙት ነበር ማለት ነው። ለምን? ዋናው ማድረስ ስለሆነ ሬዲዮን የመሳሰሉ ስፒከርን የመሳሰሉ ከፍታ ቦታ ላይ ወጥቶ መናገርን የመሳሰሉ እነዚህ እነዚህን ከዚህ ሻዲስ ላይ ትንበፋ አድርጓል ዑለማዎች ተግባባን። ሐዲሱ ሙተፈቅ አለኝ ነው። ስለዚህ የአህያ ስጋ መመገቡ አይቻልም። መመገቡ ብቻ ሳይሆን ነጃሳ ነው። ከነካር መታጠብ የግድ ነው ማለት ነው። عن عمرو بن خارجة كعمرو بن خارجة رضي الله تعالى عنه قال الله ስራውን ይቀበለው ይውደድለትና ይለናል። ይህ ሰሐቢ ቃል خطبنا رسول الله صلى الله عليه وسلم የአላህ መላእክተኛ ምክር አደረጉልን አለ። ሁጥባ አደረጉልን። ይሄ በዘጠነኛው በአስረኛው ዓመተ ሂጅራ የተደረገው ሐጀተል ወዳ የሚባለው ነው። ሐጀተል ወዳ የሚባለው ነው። ሐጀተል ወዳ ከጦበና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ መከሩን ቢሚነን ሚና ላይ መከሩን ይላል። ወሆ ነብዩ ዐለይሂ ሰላቱ ወሰላም አላ ራሒለቲ ግመላቸው ላይ ሆነው መከሩን ይላል። ምን ላይ ሆነው ነው የመከሯቸው? ግመላቸው ላይ ሆነው ነው የመከሩት። ምክሩን ያደረጉት ግመላቸው ላይ እንዳሉ ነው እንዳሉ ለብዙ ሶሐባ እንድሰማ ግመሉ ላይ ተቀምጠው ነው ነብዩ አለይሂ ሰላቱ ወሰለም ኹጥባውን ያደረጉት ኹጥባውን ያደረጉት ኸጠበና ረሱላህ ሰለላሁ ዐለይሂ ወሰለም ቢሚን ሚና ላይ ወሆ አላ ራሒለቲ እንስሳቸው ላይ ግመላቸው ላይ ሆነው መከሩን ወሉዓቡሃ ለሃጯ ይላል የግመሏ ለሃጭ የሲሉ ይፈስ ነበረ ይንጠባጠብ ነበረ አላከቲፈየ በሁለቱ ትከሻዎች ላይ እኔ ከስር ይዣታለሁኝ እሳቸው ኹጥባ እያደረጉ ነው ላይ ለአጽዋኔ ላይ ይንጠባጠብ ነበር ይላል ይሄ ሰሐቢ አخرجه አህመድ ወትርሚዚ አህመድና ትርሚዚ ዘግበውታል ወሰሐሐው ትርሚዚ ሐዲሱ ሰሒህ ነው ብሏል ከዚህ በመነሳት ስጋቸው የሚበሉ እንስሳቶች ለአጫቸውም ጧሃራ ነው የሚለውን ከዚህ ይዘዋል ለምን የግመል ለአጫ ሐራም ክልክል ነጃሳ ቢሆን ኖሮ ነብዩ አለይሂ ሰላቱ ወሰላም እያዩ ዝም አይሉትም ነበር እቅራር አንድ ሸሪዓ ነው አይደል ነብዩ አለይሂ ሰላቱ ወሰላም ሸሪዓ ነብዩ አለይሂ ሰላቱ ወሰላም ያዘዙት ወይም የሰሩት ወይም አይተው ዝም ያሉት። ስለዚህ እቅራር አድርገውታል፣ ዝም ብለውታል። እና ከዚህ በመነሳት ስጋው የሚበላ እንስሳ ሁሉ ለሀቂ ቆሃራ ነው። ለሀቂ ቆሃራ ነው። ገብታችኋል? አልገባችሁም? ግልጽ ነው አይደል? ስጋው የሚበላ እንስሳ ሁሉ ለሃጩም ጧሃራ ነው፣ ሽንቱም ጧሃራ ነው፣ ስጋቸውም ጧሃራ ነው። በጎች፣ ፍየሎች፣ ላሞች፣ ግመሎች ምናምን የምንላቸው ሁሉ ሽንታቸው አይነጅስም። ሽንታቸውም አይነጅስም፣ ስጋቸውም አይነጅስም፣ ለሃጫቸውም አይነጅስም። ከነሱ ውስጥ የሚወጣ ትርካተፍ ሁሉ አይነጅስም። ሲታረዱ ደመነት ሆን ምርጭ ብቻ ነው። ለዚህ ደግሞ ደሊል አለ። ፉቃሃዎች ነጃሳ ነው ነው የሚሉት። የእንስሶች ሽንት ይነጅሳል ነው የሚሉት። አይነጅስም። ለምን ነብዩ አለይሂ ሰላቱ ወሰላም ዑረንይን የሚባሉት ሰዎች ሆዳችንን አመመን በሽተኞች ሆን ብለው ነብዩ ጋር አለይሂ ሰላቱ ወሰላም መዲና መጡ። ነብዩ عليه الصلاة والسلام ሄዱ اذهبوا إلى إبل الصدقة ለሰደቃ የተሰበሰቡ ለዘካ የተሰበሰቡ ግመሎች አሉና ፈሽረቡ አብዋላሃ ወአልባናሃ ወተታቸውንም ሽንቶቻቸውንም ጠጡ ትድናላችሁ አሏቸው ነብዩ عليه الصلاة والسلام። እየገባችሁ ሰማችኝ አይደል? የምን ሽንት ጠጡን አሏቸው። የግመል ከዚህ ላይ ምን እስቲንባጥ አደረጉ ዑለማዎች። ሌላ ቦታ ደግሞ እንዲህ ይላል ሐዲሱ ምን ይላል? ማ ደዋአኩም ፊማ ሐረመ አለይኩም አላህ ሐራምና ነጃሳ ባደረገው ነገር ላይ የእናንተ መድኃኒት የለም ብሏል አላህ። ለምሳሌ አረቄ መድኃኒት አይሆንም፣ የሆድ መድኃኒት ክልክል ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሐራም ነገር መድኃኒት የለም ብለው በሌላ ቃላቸው ተናግረው ሂዱና የግመል ሽንት ጠጡ ካሉ የግመል ሽንት ነጃሳ አይደለም ማለት ነው። ከግመሉ በመነሳት ስጋው የሚበላ እንስሳ ሁሉ ሽንቱ ነጃሳ አይደለም፣ ስጉምበቱም ነጃሳ አይደለም የሚለውን ከዚህ ላይ ይዟል። አደለሉ ይሄ ደሊል ዋضح በጣም ግልጽ ነው፣ ቀውይ ጠንካራ ነው። አባቶቻችን ስግ ላይ ስጋ አለበት ቦታ አይሰግዱም። እበት ከነካው አንድ ነገር ነጃሳ ነው የሚለው ሽንትም ከሸና በግ ቤት ውስጥ ገብቶ ቢሸና አንተ ቆሻሻ እንዳይሆን ታጥበዋለህ እንጂ ስለሚነጀት አይደለም። خطبنا ረሱል الله صلى الله عليه وسلم بمينا وهو على راحلته ላይ እያሉ ወልዓቡሃ ለሃጧ የሲሉ እየፈሰሰ ነበር። አላ ከቲፈየ በሁለት ትከሻዎች ላይ እየፈሰሰ ነበር። ነብዩ አለይሂ ሰላቱ ወሰለም ዝም ብለውኛል አለ። ስለዚህ ጧሃራ ነው የሚለውን ከዚህ ወስዷል። ጠይሩን የሰው ልጅ ተኝቶ ረጅም እንቅልፍ ተኝቶ ከውስጡ ከመዒዳው የሚወጣ ለሀጭ ነጃሳ ነው ነው ከውስጡ የሚወጣው አንዳንድ ለሀጭ አለ። አሁን ያለ ምራቅ እሱ አይደለም። ተኝተህ በእንቅልፍ ውስጥ ስምጥ ብለህ ተኝተህ የሚወጣው ረጅም የሚሳበው ለሀጭ ላሉ እሱ ነጃሳ ነው ነው ምን መዒዳ ስለሚወጣ ለምሳሌ ብታስታውቅ ያስታወቀው ነገር ነጃሳ ነው። ልክ ከተውካት ጋር የተያያዘ ነው ነው የሚሉት በረጅም እንቅልፍ የሚወጣው ለሀጅ እንደ ማስታወክ ነው የሚቆጠረው። ማስታወክ ደግሞ ይነጭታል። መታጠብ አለበት ቀይ ተደረጋገራችሁ ግልጽ ነው አይደል? እንስሶች ላይ የተያዘ ነገር ጠይቁ። የበግ ሽንት ነጃሳ ነው ነው ጧሃራ ነው ጧሃራ ነው። ለምን ጧሃራ ሆነ? ስጋው ስለሚበላ ስጋው ስለሚበላ የድመሽን የነብርሽን የምንሽን ስጋ የማይበላ እንስሳ ይነጅሳል ሽንታቸው እበታቸውም ይነጅሳል ለሀጫቸው ይነጅሳል ላይነጅስም እንደሚለው ላይ ዑለማዎች ኺላፍ አላቸው ለምሳሌ አህዮችን ይመስል ድመትን ይመስል ሰውነታቸው ጦሃራ ነው ለሀጫቸውም ጦሃራ ነው ነው የሚሉት بعض العلماء ማለት ነው ስጋው ባይበላም እንኳን ለሀጩ ክልክል መሆን የለበትም ነው ሽንታቸው ክልክል ነው አለልትፋብ ስጋቸውም እንደዚህ ክልክል ነው ወላኪን ለሀጫቸው ልክ እኛ ጋር የሚኖሩ ከሆነ እኛው ጋር ሁልጊዜ የሚንቀሳቀሱ ከሆነ አህያ ሁልጊዜ እኛ ጋር ስለሚንቀሳቀስ አለመሸጠቱ ተጅልቦ ተይሲር የሚል እሱል አላቸው። ይሄ አንድ አሱላቸው አስቸጋሪ መሆን ከኛ ጋር በመኖር ነው አይደል? ድመት ነጃሳ ያልሆነችው እነሀ ምን ጠዋፊና አለይኩም በዚህ ምክንያት ነው አይደል? በችግር ምክንያት ነው ነጃሳ እንዳትሆን የተደረገው። አህያም እንደዚህ መሆን አለበት ብለው አክሰር ዑለማ አድርገዋል። ወላኪን ፊህ ኺላፍ በይነል ዑለማ በይነ ዑለማ ኺላፍ አለ። هكذا ها ፍግ አይ ነጃት አይደለም ይሄ ኩበት ፋንድያ ምናምን ስጋ የሚበላ እንስሳ ከሆነ ችግር የለም የበቅሎ ይነጅሳል የአህያ ይነጅሳል ስጋቸው የማይበሉ እንስሶች ይነጅሳል ስጋቸው ሽንታቸውም ይነጅሳል ለሀጫቸው ላይ ኺላፍ አለ ስጋቸው የሚበላ ላይ ደግሞ ለሀጫቸውም ጧሃራ ነው ሽንታቸውም ጧሃራ ነው ስጋቸውም ጧሃራ ነው ትላለች። በዑለማ በአኢመተል አርባዓ መካከል የተወሰነ ልዩነት ቢኖርም ወላኪን መሐዲሶች ዘንድ ጠንካራ ደሊል ስላለ ነጃ አይደለም። የዑረንዮችን ሐዲስ ነግሬያቸዋለሁ አይደል? ዑረንይ የሚባሉት ነቢዩ ጋር አመመን ብለው መጥተው የግመልን ሽንት የፈቀዱላቸው ማለት ነው። ነጃሳ ቢሆን ኖሮ አይፈቅዱላቸውም ነበር። ለምን ማጃአለ ላሁ ደዋአኩም ፊማ ሐረመ አለይኩም የሚል ሌላ ሐዲስ ስላለ የፈረስ ስጋ እኮ ይበላል። ዋራ ነው ኡዱህያ ታርጓል በነብዩ ዘመን አሁን ቆሻሻ ይኸው አንድ አንድ አክል ስናስቀምጥ ምን እንደሆነ ታውቃላችሁ? ስጋው የሚበላ ሁሉ ኩሱም ይሁን ምኑ ነጃሳ አይደለም ነው የምንለው። አሁን ለቆሻሻም ታጥባላችሁ፣ አስቀያሚ ስለሆነ ብዙ ወፍ እንትን ይልብናል አይደል? እንበላ እንበላለን። እነዚህ እንትኖች እርግቦች ምናምን ምናምን ይበላሉ። ክልክል የሚያደርጋቸው ነገር የለም። አሁን ለሽታው ለቆሻሻነት አስቀያሚ ስለሆነ እናስወግደዋለን፣ እናጥበዋለን። ነጃሳ ነው የሚል ሁክም ግን ሶላት እሱን ለብሶ የሰገደ ይበላሽበታል። ሌላ ልብስ ከሌለኝ ካላጠብኩት ሶላት አይሆንም የሚል ነገር ውስጥ እንዳንገባ ነው። ይበላል። ጅብ ይበላል፣ ዶብዕ ይበላል። ሐዲሱ ዶብዕ ይበላል ነው የሚለው። ግን ምን ይላሉ ፉቃሃዎች? ጅብ ራሱ አዳኝ እንስሳ ስለሆነ ክራንች ያለው ቀንጣጣ ያላቸው እንስሶች አይበሉም እንደ አንበሳ አበል እንስሶች እሱም ስጋ ስለሆነ አይበላም ይላሉ። ዶቢዕ የሚል ሐዲስ ደግሞ ነፍስ አለ ጅብ ይበላል የሚል አለ። ጅብ ነው አሉ። የሂንድ ጅብ ስጋ አይደለም። እኛ ሂንድ የአፍሪካ ምናምን የሚል ነገር የለም። ነፍስ እስካልመጣ ድረስ ሂንድና አፍሪካ ብለን አንለያይም። ጅብ ይበላል። ግልጽ ይሆንላችሁ እንደ እንትን ማለት ከደሌሉ ጋር ከነሱ ጋር ነው መያዝ ያለባችሁ። ለምን ጧራ ሆነ የሚለውን ነፍስንም ያዙ። ሁለት ሐዲሶች ስላችኋለሁ ነገ ጠይቃችኋለሁ ኢንሻአላህ። وعن عائشة قلت له وعن عائشة رضي الله تعالى عنها عائشة عائشة هي الصديقة بنت الصديق صدق بنت الصديق صدق ናት የصدق ልጅ صدق የሆነች ናት ተዘወጀ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አገቧት في شوال بشوال ውስጥ ነው ከረመዳን በኋላ ያገቧት ቀብለ ለሂጅራ ስደት ከመሄዳቸው ወደ መዲና ነብዩ ከመሄዳቸው በፊት ቀደም ብለው ቢሰነፈይን በሁለት ዓመት ቀደም ብለው በስድስት ዓመቷ ነው ያገቧት አይሻ ወበና ቢሃ ግንኙነት የጀመሩት አይሻና ነብዩ አለይሂ ሰላቱ ወሰላም ግንኙነት የጀመሩት በሸዋል በአንደኛው ዓመት ሂጅራ በዘጠነኛ ዓመቷ ነው ግንኙነት የጀመረችው ከነብዩ ጋር አለይሂ ሰላቱ ወሰላም ወሄ ቢንቱ ትስዕን የዘጠኝ ዓመት ልጅ እያለች ነው ግንኙነት የጀመረችው። ይህንን ይዘው ምዕራባውያን ሙስሊም እስላም ወይንም የሆነ ነገር ከ18 ዓመት በታች ህጻናቶች ላይ የሆነ ነገር ያደርጋል። ምን የተለያየ ነገር ያደርጋሉ። ግን ስለሚችሉ ነው። በጣም ሰውነታቸው ፈጥኖ ስለሚያድግና ስለሚችሉ ነው። የማይችል ከሆነ አይቻልም፣ አይፈቀድም። የሆነ ሌላ ነገር ይፈጠራል የሚባል ከሆነ አይቻልም። ለማሰቃየት አይደለም፣ ግን እንደሚችሉ ስላወቁ ነው። እድሜያቸው ማለት አስተዳደግ ያላቸው አለ አይደል? غنية عن التعريف ما توقع ما يتقاسم عائشة توفيت في سبعة عشر رمضان سنة በረመዳን አስራ ሰባተኛው ሌሊት ነው የሞተችው። አምሳ አምሳ ሰባተኛው ዓመተ ሂጅራ ላይ ነው የሞተችው አይሻ ረዲየላሁ ዐንሃ። አምሳ ስምንተኛውም ተብሏል። ሰላ ዐለይሃ አቡ ሁረይራ አቡ ሁረይራ ነው ኢማም ሆኖ ያሰገዱባት ሶላተል ጀናዛው ላይ ወዱፍነት ቢልበቂዕ በነው እዚሁ መዲና ውስጥ ነው የተቀበለችው አይሻ ረዲየላሁ ተዓላ ዐንሃ። ቃለት እንዲህ ትላለች ኒዕመት ዘውጀቱ አይሻ لزوجها كان رسول الله صلى الله عليه وسلم ነብዩ ነበሩ ትላለች አይሻ يغسل المني መንይን ያጥቡ ነበረ አለች መንይን ያጥቡ ነበር ወላሂ በጣም ሀያ ነበር አይደል ወላኪን ምን አጅሊህም እያንዳንዱን ነገር ስለ ፖይንት ነው የተናገረችው ማለት የሴት ልጅ ሴት ልጅ የማይናገረው ለወንድ ልጆች ትነግራለች ሴት ልጅ የማይናገረውን ተናግራለች ለምን ዲን ዲን ዲን ወደ ኋላ አያስቀርም ግልጽ መሆን ስላለበት ለኔም ራሱ መነሻ እንደሆነ ነው የምነግራችሁ ነው ይችላል ኡሙ ሰለማም ሴት ልጅ በህልማ ወንድ ጋር ግንኙነት ታደርጋለች ግንኙነት ስታደርግ ኢህቲላም ትሆናለች sperm ይወጣታል ሴት ልጅ እና ገላዋን ትታጠባለች ብላ ጠይቃቸዋለች ነብዩ ይሄንን ለመጠየቅ በጣም ሸም እንትን ሀያ ስለያዛት ስትጀምር ጥያቄውን إن الله لا يستحي عن الحق ብላ ልጅ መቼም አላህ ከሀቅ አይከለክልም ብላ ነው የተነሳችው ለታይኮ የግሲሉ ልመንይ ነብዩ عليه الصلاة والسلام sperm ኡን ያጥቡትና ልብሳቸው ላይ ያለውን sperm ያጥቡና ነኽሩጁ ለሶላቲ ወደ ሶላት ይወጡ ነበር ፊዛሊከ ሰው ያንኑ ልብስ ለብሰው ወአነ እኔ ትላለች አይሻ አንظሩ እያየው ኢላ አሰሪ ልገስል ፊህ የታጠበውን ቦታ እርጥበቱን እያየሁት ለብሰው ትሄዱ ነበር አለች አይሻ አይሻ ረዲየላሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ የግሲሉ ልመንይ መንይን ያጥቡ ነበር ስፐርም ثم يخرج ከዛ ይወጣሉ ለሶላት ወደ ሶላት ወደ መስገጃ ማዕከል ይወጣሉ ፊዛሌ ሰው ያንኑ ልብስ ለብሰው ወአነ እኔ አንظሩ ያየው ኢላ አሰሪ ልገስሊ የትጥበትን ቦታ እያየው እርጥቡን ለብሰው ይሄዳሉ የትጥበትን ቦታ እያየውት ማለት ሳይደርቅ ሌላ የሚቀይሩት ልብስ የላቸውም የሚቀይሩት ልብስ የለም ከዚህ የምንወስደው ምንድን ነው? ነቢዩ አለይሂ ሰላቱ ወሰለም መንይን አጥበዋል። ስለዚህ ነጃሳ ነው፣ ነጃሳ አይደለም። የዑለማዎች እንትናለን አለ እናየዋለን። መንይ አጥበውታል። ለማንኛውም ሁለተኛ እንደምናየው ነገር አለ። ነብዩ አለይሂ ሰላቱ ወሰላም የሌሊት ልብሳቸውና የቀን ልብሳቸው አንድ ነው ማለት ነው። አንድ ነው ማለት ነው። እሱን ለብሰው ስለተኙ ነው አይደል? መንዬ የነካው እሱንም ሌሊት ይለብሱታል፣ እሱኑ ቀን ይለብሱታል። ይሄ ምን ያክል ለዱንያ ቦታ እንደሌላቸው ነው የሚያሳየው። እኛ ስንት ሙሉ አንድ ሻንጣ ወሊሙስሊም ሐዲሱ ሙተፈቅ ቡኻሪ ሙስሊም የዘገቡት ነው። ወሊሙስሊሚን ለሙስሊም ለቀድ ኩንቱ በእርግጥ ነበርኩ ትላለች አይሻ ረዲየላሁ ዐንሃ። አፍሩኩሁ እፈገፍገው ነበር። ፈርክ ማለት ደልክ መፈግፈግ ማለት አፍሩኩሁ እፈገፍገው ነበረ። ሚን ሰውቢ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱሉ ልብስ ላይ እፈገፍገው ነበረ። ፈርከን መፈግፈግን እፈገፍገው ነበር ትላለች። ምኑን ማለት ነው? እስፐርሙን ማለት ነው። ነብዩ ልብስ ላይ ያለውን እስፐር እኔ ፈገፍግላቸውና እስለውና እሰጣቸዋለሁ ሄደው ይሰግዱበት ነበር እና ፈይሶልቲ ፈገፍግላቸውና ሳታጥብ ማለት ነው። አፍሩኩ ፈገፍገው ነበር ሚን ሰቢ ረሱላ ስለ ላ ስለም ከረሱል ላይ ከርከን መፈግፈግን ፈገፍገውና ፈይሶልቲ ሄደው ይሰግዱበት ነበረ ትላለች አይሻ ወፊ ለፍዝን በሌላ አገላለጽ ለሁ ራሱ ሙስሊም ሙስሊም ዘንድ ነው። ወፊ ለፍዝን ለሁ ለዚሁ ለሙስሊም በሌላ አገላለጽ ለቀንቱ በእርግጥ ነበርኩ ትላለች አይሻ። አሁኩሁ አፍሩኩ እንደማለት ነው። አሁኩሁ ሐክ ማለት ማከት ማለት ነው። እፈገፍገው ነበረ ያቢሰን ደረቁ እፈገፍገው ነበር የደረቀውን እስፐርም ማለት ነው። ፈገፍገው ነበረ ቢወስሪ በጥፍሬ ፈገፍገው ነበር ሚን ሰውቢ ከረሱል ልብስ ላይ ከዛ ሂደው ይሰግዱበት ገብቷችኋል? አዲ መተለል ሐዲሱ ግልጽ ነው አይደል? በቃ መግልጽ ከሆነ ወደ ከላፉን ነው። መንይ ነጃሳ ነው ወይንስ ጧሃራ ነው የሚለውን ዑለማዎች አራቱም አይማዎች ተለያይተውበታል። አቡ ሐኒፋና ኢማሙ አህመድ ነጃሳ ነው ነው ያሉት። ሻፊዒና ማሊክ ደግሞ ጧሃራ ነው ነው ሁሉም የራሳቸው ደሊል አላቸው። መንዬ ነጃሳ ነው? አዎ ነጃሳ። ለምን ሲሏቸው ነብዩ አለይሂ ሰላቱ ወሰላም አጥበው ነው የሰገዱት። አጥበው ነው የሰገዱት። ነቢዩ ዓለይሂ ሰላቱ ወሰላም አጥበው ስለሰገዱ፣ ሁለተኛ ሙረከቡ ሚነ ደም ከደም የተረከበ ስለሆነ የተለያየ ራሳቸው የሚያመጡት ነገር አለ። ይህ ነጃሳ ነው መታጠብ አለበት ነው የሚሉት። አይ ጧሃራ ነው የሚሉት ሰዎች ደግሞ ጧሃራ ነው ለምን አላህ ወለቀድ ከረምና በኒ አደም እያለ የአደምን ልጅ አላቅ ነው እያለ የአደም ልጅ መነሻ እንዴት ነጃሳ ይሆናል አሉ። ወይም ደግሞ ነብያቶችና ነብያቶች፣ አንቢያዎች፣ ሩሱሎች አሉ። የነሱ መነሻቸው እንደ ነጃሳ ሊሆን ይችላል። ስፐርምማ የሰው ልጅ መነሻ ስለሆነ ጦሃራ ነው አሉ። እነ ማሊክ ጦሃራ ነው፣ ሻፊዒ ጦሃራ ነው አሉ። ኢማሙ አህመድና ኢማሙ አቡ ሐኒፋ ደግሞ ነጃሳ ነው አሉ። ሁለቱም የራሳቸው መልስ አለ። ነጃሳ ነው ያሉ ሰዎች ነብዩ አጥበውታልና ጦሃራ ነው ያሉት ሰዎች ደግሞ ነብዩ ያጠቡት ስለሚያስጠላ አስቀያሚ ስለሆነ እንጂ ለምሳሌ ነፍስ ቢነካብ ልታጥቦ ይችላል። እንደዛ አጠቡት እንጂ ነጃሳ ቢሆን ኖሮ በመፈግፈግ በመፈግፈግ በማከክ አይጠራም ነበር ብለው መልሰዋል። እነማን እነማን ይመስላችኋል? ማሊክና ኢማሙ ሻፊዒ ነጃሳ ቢሆን ኖሮ እኮ በመፈግፈግ አይጠራም ነበር። የግድ ደረቁን መታጠብ አለበት፣ እርጥቡን መታጠብ ነበረበት። ደረቁን ፈግፍጋ ነው ነብዩ የሰገዱበት፣ እርጥቡን ደግሞ አጥባ ነው። ስለዚህ ነጃሳ ቢሆን ኖሮ ደረቁ በመፈግፈግ አይጠራም ነበር ብለው መልስ ሰጡ። እነዛኞቹ ደግሞ ሌላ መልስ ሰጥተዋል። አይ እርጥቡ በማጠብ ደረቁ በመፈግፈግ የሚጠራ ነጃሳ ነው አሏቸው። ሌላ መረጃ እንንገራችሁ አሉ እና አቡ ሐኒፋና ኢማሙ አህመድ። ምን ለምሳሌ አንድ ሴት ልጅ ልብሷን አስረዝማ ትሄዳለች። ኡሙ ሰለማ ጠይቃለች። ልብሴ መሬት ላይ ይጎተታል፣ ቆሻሻ ይነካብኛል አለቻቸው። ነብዩ አለይሂ ሰላቱ ወሰላም የጦር ሄሮሁት ቱራብ አሉ፣ አፈር ያጠራልሻል አሉ። እንደዛ ያ ነጃሳ ባፈር እንደቀራ ሁሉ ይሄ መልይ ነጃሳ ሆኖ በመፈግፈግ የሚቀራ ነው አሏቸው። ይሄ እንደዚህ ተጠቅሙ። ወይም ደግሞ አንተ ጫማህ ነጃሳ ቢነካው አፈር ያጠራዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደዛ ነው አሉ። ሰማችሁ አይደል? ሁሉም ይመስላል። ሲያደር ኢማሙ ማሊክና ኢማሙ ሻፍዒይ ደግሞ አሃ የሰው ልጅ መነሻ እንደ ነጃሳ ይሆናል። ምን ነጃሳ ነው ማለት እኮ የሰው ልጅ መነሻው ነጃሳ ነው። እዚህ መካከል እፍቁ አትጨቃጨቁ ብሎ ኢማሙ ሸውካኒ መካከል ገባና እንዳለ ምን አላቸው? ነጃሳም አትበሉ፣ ጧሃራም አትበሉ፣ እርጥቡን እጠቡ፣ ደረቁን ሰብስቡና ስገዷል። አይመችም ነጃሳ ነውም ለማለት የመጣው ደሊል ይመስላል። ጧሃራ ነውም ለማለት የመጣው ደሊል ይመስላል። ስለዚህ አጭሩን እሱ ምንድን አደረገው? ነብዩ ያደረጉትን ቦታው ላይ አድርገው ነብዩ እርጥቡን አጥቧል። እርጥብ እጠቡ። ደረቁን አይሻ ፈግፍጋላችሁ ዝም ብለው ሰግደዋል። ደረቁን ፈግፍጋችሁ ስገዱ። በቃ ነጃሳ ነው ነጃሳ አይደለም አትጨቃጨቁ ሰዎች። ምክንያቱም ነጃሳ አይደለም ብትሉ ማጠባችሁና መፈግፈጋችሁ አይቀርም። ራሱ ነው አድርጉት እያለ ኢማሙ አህመድ ሌላ ማስታረቂያ ሀሳብ የሰጡት ነገር አለ። ነጃሳ ነው ብለን እንውሰድና ደረቁ በመፈግፈግ እጥቡ በማጠብ የሚጠራ ነጃሳ ነው ብለዋል። ላኪን ይህንኛውን መሳችን እብኑ ተይሚያም ጧሃራ ነው ነው ጧሃራ ነው ነው በጣም አቋ የሆነው ደሊል መንጂ ጧሃራ ነው የሚለው ለማንኛውም አንድ ነገር አለ መጠንቀቅ ያለብን ነገር ጧሃራ ነው ብለን ዝም ማለት የለብንም ምንድነው ማድረግ ያለብን እርጥቡን ማጠብ አለብን ደረቁን መፈግፈግ አለብን ራሳቸው ኢማሙ ሸውካኒ ይነሳል አለ ይሄ መንጂ ነው መድይና ወድይ የሚባል አለ ከሰው ውስጥ የሚወጡ ከሰው ልጆች ውስጥ የሚወጡ እነ ንፍጥን የመሳሰሉ ምራቅን የመሳሰሉ ለሃጭን አስተፋ ምናምን የመሳሰሉ ጧራዎች ናቸው። ሽንት ንጹህ ሙሉ በሙሉ ያለምንም ኺላፍ አለ ኢትፋቅ ነጃሳ ነው። ቀሊሉ ወከቴሩ ነጃሳ ነው። መንይ መድይ ወድይ የሚባሉት ደግሞ ኺላፍ አለበት። መንይ ነጃሳ ነው ነጃሳ አይደለም። አይመተል አርባዕንም አየን ጀምዑንም አየን አይደል? መድይና ወድይ ላይ ምንታ መድይ የሚባለው በሸህዋ በስሜት አንድ ወንድ ልጅ ሴት ልጅ በሚፈልግ ጊዜ፣ ሴት ልጅ ወንድ ልጅ በምትፈልግ ጊዜ የሚወጣ የብልት እርጥበት ነው መዝይ የሚባለው። ወዲህ የሚባለው ደግሞ በመጎዳት አልኮሊክ ነገር በመጠቀም ሸክም በማብዛት የሚወጣ ነጭ ፈሳሽ ነው። መዝይ የሚባለው ንጹህ ውሃ ነው። መዝይ የሚባለው ንጹህ ውሃ መሰል ነገር ነው፣ ግን ሲነኩት የሚሳብ የሚጎተት ነገር ነው። ብልት ላይ የሚያረጣጥም ማለት ነው። በስሜት በፍላጎት የሚወጣ ነው። የሰው ልጅ ስሜቱ ከተንቀሳቀሰና እንትን ካለ በኋላ እንደገና ሲቀዘቅዝ ቦታው በሚመለስበት ሰዓት እርጥበት ያሳያል። ያ ነጃሳ ነው ነጃሳ አይደለም ዑለማዊ ዘንድ ራሱ አሁንም ኺላፍ አለ። ولكن አነስተኛ ከሆነ አነስተኛ ከሆነ ላይነጅስ ይችላል፣ ግን رش ማድረግ አለብን። ውሃ ማርከፍከፍ አለብን፣ ማፍሰስ አለብን። ባይታጠብ እንኳ ይላሉ ነጃሳ ነው ብለን ለጥንቃቄ ብናጥበው ይሻላል ነው የሚሉት። ولكن ብዙ ጊዜ ስለሚፈጠር ይሄ ብለው እንደ تخفيف برش الماء ውሃ ትንሽ ማክሰስ አለብን እንጂ ነጃሳ ሙሉ በሙሉ ነጃሳ ነው ብለን መወሰን አስቸጋሪ ነው ነው የሚለው። ለምን አሏቸው። አለ አላ ነብይና ወድይ ገብቷቸዋል። ግልጽ ነው አይደል? ታውቁታላችሁ። ህጻናት አይደለም ማለት ነብይ ነጃሳ ነው፣ ነጃሳ አይደለም። አንድ ደሊል አለ። አለይ ኩንቱ ረጁለን መዛአን ይላል። ነብይ በጣም የሚበዛበት ሰው ነበር። በጣም ነብይ በዛብኝ ነበር አለ እና ፈስተሕየይቱ አን አስአለ ነቢ ስለ ላ ስለም ነቢዩን ስለ መዝይ ለመጠየቅ ሁልጊዜ ገላውን ሻወር ውስጥ ነበር፣ ገላውን ይታጠብ ነበር። መዝይ በወጣው ቁጥር ገላውን ይታጠብ ነበር እና ሰውነቴ ተፍረፈረሰ ይላል። ፈራሁና ነብዩን አለይሂ ሰላቱ ወሰላም ለመጠየቅ ለምን ፋጡማ እኔ ጋር ነው ያለች አማች ነኝ ልጃቸው ፍሬ እያለች ነብዩን ነብይ ይበዛብኛል ማለት በጣም ፈራሁና ይቅዳድ ላኩት አለ። ሄደና ነብዩን ጠየቃቸው። አንድ ሰው መዝይ ቢበዛበት ምን ያድርግ አላቸው። ነብዩ አለይሂ ሰላቱ ወሰለም የግሲሉ ዘከረሁ አሉ። ዘከሩን ይጠባሉ፣ ብልቱን ይጠበው አሉ። እሺ ብልቱን ይጠበው። ይህቺ ሐዲስ ነጃሳነት ነጃሳነት ስላለው ነው ወይስ ለምንድን ነው? ሐዲሱ በጣም አሻሚ ነገር ነው። ምን አሉ? አሃ ነጃሳ ስለሆነ አይደለም። ነብዩ አለይሂ ሰላቱ ወሰለም ይጠብ ያሉት ብልት ዘከረሁ ነው ያሉት። ዘከሩን ይጠብ ነው እንጂ ያሉት ወማ አሳበሁ የነካውንም ይጠባል አሉ ነብዩ አለይሂ ሰላቱ ብልቱንና ነብዩ የነካውን ሰውነቱን ልብሱን ይጠባል አሉ። ዘከሩን ብቻ ይጠብ ነው ያሉት አሏት። ዘከሩን ብቻ ይጠብ አሁንም እኮ ነጃሳ ስለሆነ ዘከሩን ይጠብ ካለውን ዘከርን ማጠበቃ ነጃሳ ስለሆነ አአ አይደለም። ምን ጥቅም አለውና ዘከሩን ይጠብ የተባለው ዘከሩ ውሃ በሚነካው ጊዜ ሊቀዘቅዝና ቦታው ሊመለስ ስለሚችል ወይም ደግሞ ነብይ የሚባለው ነገር እንዳይመጣበት ይጠቅማልና ብለዋል። ለዚህ ጥቅም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስን የተናገሩት። ነጃስ አይደለምም ነውም ሁሩጅ የሚነ ኺላፍ ከኺላፍ ለመውጣት ማጠቡ የተሻለ ነው። መግይንም ወድይ ነው። ተግባብተናል። በቃ እንደዚህ ግን መድይ መልይ እስቲ እስቲንጃ ሳናደርግ ተኝተን ኢህቲላም ብንሆን ልብሱም ነጃሳ ነው፣ የነካን ሁሉ ይነጀሳል። ያለምንም ኺላፍ ማለት ነው። ተጠንቀቁ ይላል። ያለ እስቲንጃ ተኝተን ዝም ብለን ሽንት ሸንተን ያለ እስቲንጃ ተኝተን ከሆነ ለሊት ኢህቲላም ብትሆን እርጥበት ቢፈጠርና ልብስህን ቢነካ ይነጅሳል። ይዘን ጊዜ ማለት ነው። በስቲንጃ ተኝተኝ ኢህቲላም ብንሆን ክላፍ አለበት። ችግር የለም። ደረቁን ተፈገፍገዋለህ፣ እርጥቡን ታጥበዋለህ። ምንም ሰውነት ላይ ካጣህ ደግሞ ትተዋለህ፣ ችግር የለም። ዝም ብለህ ብትሰግድበት እንኳን እነ ኢብኑ ተይሚያ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ እና የተወሰነ ሐዲስ ደሊል ኖሮ ምንም ችግር የለም። ሶላቱ ተበላሽቷል አይባልም። ኹሩጅ ምን አልኸላፍ ይባላል። ሻውር ሻውር ሌላ ነው። እሱ ይነጅሳል አይነጅስም ሌላ ነው። ሻውር ነው የግድ ይወስዳል። ሻውር መውሰድ ግንኙነት እንትን ሌላም እንትን ብሎ የግድ ነው። መታጠብ የግድ ነው። ግን እሱ የነካውን ቦታ አንፈግፍቶ ሰውነት ላይ ለምሳሌ እንትኑ ካለ ልብስ ላይ ፓንት ላይ ቢነካ እሱን ተፈገፍገውና ሻውርን ወስደ ፈግፍገ ልብስ ለብሰህ ትገልባለህ። ሊስ ላይ ሰውነት ላይ ያለውን ፈጅ ስገድ ዝም ብለህ ስገድ ማለት አይደለም አሰር ይኖረዋል ምልክት የምን የመንይ ምልክት አለ መዝይ ምልክት አለው ነጃሳ ነው ነጃሳ አይደለም ኸላፉን አይተን የአልይን ሐዲስ አይተናል አይደል የአልይ ሐዲስ ደግሞ ነጃሳነቱን አይጠቁምም የሚለውንም የዑለማዎች መልስ የዑለማዎች መልስ አይተናል ወላኪን ኹሩጅ ሚነል ኺላፍ ከኺላፉ ለመውጣት መታጠቡ ጥሩ ነው ብዙ ከሆነ ይነጅሳል ጥቂት ከሆነ ግን አይነጅስም ወደሚለው ልንሄድ እንችላለን ግን የክሲና ረሸልማ ውሃ ዝም ብለህ ማርከፍከፍ ብቻ ይበቃል ነው የሚለው ለጥንቃቄው ማለት ነው ብዙ ጊዜ በተደጋጋሚ የሚከሰተ ነገር ስለሆነ ሶላት ውስጥ እያለ ራሱን ይመጣል አይታወቅም። ውዱ ይበላሻል። ውዱ ማድረግ የግድ ነው ያለ ልትፋት ማለት ነው። ወላችን ይነጅሳለ የጠላ አነስተኛ ከሆነች አትነጅስም፣ ግን ረሽ ማድረጉ ለኛ ጥሩ ነው ነው ነገርኳችሁ አይደል? ሶላት አለ ደሊል ዋዲህ አይደለም እኮና ነው ለሁለቱ ለዚህ ነው እዛ ስትሄድ ነጃሳ ነው፣ እዚህ ስትመጣ ጧራ ነው የሚል ነገር አለ። ጧራ ነው የሚለው እንደሌላለው ነጃሳ ነው የሚለው እንደሌላለው። ደሊሉ ደግሞ ዋዲህ አይደለም ከሁለት አንድ ስለዚህ ምን ማድረግ አለብን? ሁሩጅ ምን الخلاف ከኺላፉ ለመዳን ምን ማድረግ አለብን? መታጠብን ምረጡ። መታጠብን ምረጡ። ሽንት ትንሹም ብዙም ይነጅሳል። ነብይ ግን ይሄ ኺላፍ መንጅም ይሄ ኺላፍ ግን ኺላፉን ያዙ። ዒልም ማለት ፊቅህ መያዝ ማለት ይሄ ነው እንጂ ብሉን ዝም ብላችሁ መተናፍቁ የተደረገውን እስቲንባጥ ነው ዋናው እስቲንባጥ የሚደረገው ነው ብሎ መቅራት ያለባቸው። መተን እስካሁን አምስት ስድስት ገጽ እንቀራ ነበር። አዎ ሻወር የለም አይታጠብም ሰውዬ። እስቲንጃ ማድረግና ውዱን አድርጎ መስገድ ይቻላል። አዎ ወድይም እንደዛው ወድይ ነፃ ይላል። የሆነ ሽሯማ ነገር ነው ወድይ። ይሄ በመጎዳትና እሸትን በመሸከም የሚመጣው ማለት ነው ከአቅም በላይ ፍላጎት ስሜት በመነሳት የሚመጣው ደግሞ ነብይ ነው። እሱ ነጻ ያለና በጣም የሚቆጠጥ ያንኛው ይታወቃል። መንጊ በጣም ይታወቃል። ድኹሩጂ ሆ ሚማ እንዳፊቅ ነው አይደል የሚለው ተወርዋሪ ነው። በጣም የሚታወቅ ነገር ስለሆነ ወአና ቢሰም አበሰም ከአቡ ሰም ካነ መውላ ረሱልላህ ሰለላሁ ዐለይሂ ወሰለም ወኻዲሙ አበድ ሰምሐ የሚባለው የነብዩ አለይሂ ሰላቱ ወሰላም እንደ አነስ ብኑ ማሊክ አገልጋያቸው ነበር። ቃለ እብኑ አብድልበር ይቃሉ ኢነሁ በለ ፈላ ይድራ አይነ ጠፍቶ የቀረ ሰው ነው። አበድ ሰምሐ የሚባለው ሰሐቢ የት እንደሞተ እንትን ቦታውም አይታወቅም፣ የሞተበት ታሪክም አይታወቅም። አበድ ሰምሐ የሚባለው የነብዩ ኻዲም ነው። እንደ አነስ ብኑ ማሊክ ይህም ኻዲሟል። እንደሱ እድሜው ባይረዝም እንኳ እሳቸው ጋር ማለት ነው። ረዲየላሁ ተዓላ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋል ነብዩ እንዲህ ብለዋል። ይሄ በጣም ከህይወታችን ጋር የሚያዝ ነገር ስለሆነ ጥንቃቄ አድርጉበት። والله እንቅራል يغسل ይታጠባል። من بول الجارية የሴት ልጅ የህፃኗ ሽንት ይታጠባል። ويرش ይርከፈከፍበታል። من بول الغلام የወንዱ ህፃን ልጅ ሽንት ይርከፈከፍበታል። የሴቷ ይታጠባል። ረስልና ረሽ ይለያያል። ይወሰሉ ይታጠባል። normally ሌሎች ነጃሳዎችን እንደሚታጠቡ ይታጠባል። ሚን በውሊል ጃሪያ ጃሪያ ማለት ህፃን ሴት ልጅ ማለት ነው። ከሁለት ዓመት በታች ያለች ገና በጡጦ በወተት ያለች ማለት ነው። ወተት የምትጠቀም ምግብ ያልጀመረች ማለት ነው። ይወሰሉ ይታጠባል። ምን በውሊል ጃሪያ የሴት ህፃን ልጅ ሽንት ይታጠባል። ወይረሹ ይርከፈከፍበታል። ምን በውሊል ጉላም የወንዱ ህፃን ልጅ ሽንቱ ውሃ ይርከፈከፍበታል እንጂ አይታጠብም አይታጠብም። ግልጽ ነው የገባችሁ አልሐዲሱ ማዕናው ግልጽ ነው። ማዕናው ገብቷችኋል። እሺ ወደ እንትኑ ፋይዳው ነው። እዚህም መካከል ዑለማዎች አሁንም የተለያየ አስተያየት ሰጥተዋል። ማለት በሁለቱ ልጆች መካከል ልዩነት እንዳለ እናገኛለን። መጀመሪያ ከሁለት ዓመት በታች መሆን አለባቸው የሚል አለ። እድሜ አልተቀመጠም። ዋናው ምግብ ያልጀመሩ ምግብ በቋሚነት ያልጀመሩ ቢቀላቅሉ እንኳ ችግር የለም። ምግብ በቋሚነት ያልጀመሩ ወተት ብቻ የሚጠቀሙ ሴቷ ህፃንና ወንዱ ህፃን። ሴቷ እንደ ትልቅ ሴት ሽንቷ ይታጠባል። የወንዱ ግን ይርከፈከፋል። ማፍሰስ ብቻ ነው እሱ ሽንታ አረፈሰለች። ነብዩ አለይሂ ሰላቱ ወሰላም ኡሙ ቀይስ የምትባለው ልጇን አመጣችና ሰጠቻቸው ለነብዩ። ነብዩ አለይሂ ሰላቱ ወሰላም ሀጅራቸው ላይ እጥናቸው ላይ አስቀመጡት። ከባላ አላ ተውቢ ነብዩ ልብሳቸው ላይ ሸናባቸው ህፃኑ ውሃ አስመጡና ውሃውን ዝም ብለው አፈሰሱበት እንጂ አላጠቡም ልብሳቸው የወንድ ልጅ ማለት ነው። አንደኛ ይሄ ሀዲስ አለ፣ ሁለተኛ ያንኛው አለ። የሴት ልጅ እንደ ትልቅ ይታጠባል፣ የወንድ ልጅ ግን ህፃን የህፃኑ የወንድ ልጅ ግን እንደ እንደ ትልቁ ወንድ ለምን አይታጠብም? የራሳቸውን ምክንያት ሰጥተዋል። ወላኪን ዒለቱን አናውቀውም። አላሁ አለ መጀመሪያ አላሁ አዕለም። የህፃኗ ሴት ልጅና የህፃን ወንድ ልጅ ስንት እንድ ለምን ተለያየ? አላሁ አዕለም። ዒለቱን አናውቅም፣ ምክንያቱም አልመጣም። ወላኪን ፊ ሸርዕ እነማ ወጀድና በሸሪዓ ውስጥ ግን ያየነው ልዩነት እንዳለ ይሄንን ነው መጀመሪያ መስጊድ እንደገና ወደ ዑለማ አቋል እንካ ዑለማዎች ምን ግምት ሰጥተዋል ዑለማዎች አንዳሉት ነገር አለ የሴት ልጅ ሽንት በጣም ቀጭን ነው አሉ የወንድ ልጅ ሽንት ደግሞ ውፍረት አለው አሉ የሴት ልጅ ሽንት ሰርጾ ስለሚገባ ካልታጠበ በስተቀር አይቀራም ሰርጾ ይገባል ቀጭን ስለሆነ የወንድ ደግሞ ውፍረት ስላለው ከላይ ስለሆነ ማፍሰስ ብቻ ነው አሉ ግምት ነው አናውቅም ሳይንሱ ይርዳ ይርዳ። አንድ ግምት ይሄ ሁለተኛ የተለያየበት ምክንያት የወንድ ልጅ ሽንት በጠባብ ቀዳዳ ውስጥ ነው የሚወረወረው። ሲወረወር ብዙ ቦታዎችን ስለሚያዳርና አስቸጋሪ ስለሚሆን ማጠቡ ወደ ማርከፍከፍ ዝቅ አለ። አስቸጋሪ ስለሆነ የሴት አንድ ቦታ ላይ መጨረስ ስለምትችል በቀላሉ ቀላል ነገር ስለሆነ አስቸጋሪ ስላልሆነ ብለው ግምት ሰጥተዋል። ሁለት ወይም ደግሞ አሉ የሴት ሐራራና የወንድ የወንድ ሙቀትና የሴት ሙቀት ይለያያል። የወንድ ከፍተኛ ሙቀት አለ፣ የሴት ደግሞ ሙቀት አነስተኛ። ፉዶላቱ ላይ እንደዛው ይለያያል። የሴት ልጅ ነጃሳ ይዞ መውጣት አቅም አለው፣ የወንድ ልጅ ነጃሳ ይዞ መውጣት አቅም የለው፣ ይለያያል። ስለዚህ የወንድ ልጅ ነጃሳነት ላይኖረው ይችላል፣ የሴት ልጅ ነጃሳ ይኖረዋል። ይህም ግምት ነው። ሶስተኛ አራተኛ የሰጡትና አቅረብ እንደው ቀረብ የሚለው ለኛም ተቀብያለሁ። ይሄን ይሄንን ተውት ተቀባይነት አለው ብለን የምንጠብቀው ይላሉ። ከዑለሞች ግምት ውስጥ ይህንኛው ነው። ምን የሰው ልጅ በተፈጥሮ ስንመለከተው ወንድ ልጅ ማንም ያነሳዋል? ወንድ ልጅ ማንም መንገድ ላይ ያገኘ ሁሉ አፈፍ እያደረገ እየታቀፈ ይስማል። ሴት ልጅ ግን እስከዚህም ውሃ ላይ ቀረች ናት ማለት አይደለም። ከግምት የተነሳ ሆነ ደግሞ የሌላ ሰው ነው የሚናገረው እና ወንድ ልጅ ሁሉም ስለሚያነሳው አስቸጋሪ ስለሆነ ምን ተደረገ? አልመሸጠቱ ተጅልቡ ተይሲር አስቸጋሪ ነገር ደግሞ መግራራትን ስለሚፈጥር ጅናችን ላይ ስለዚህ ምን ተደረገ አስቸጋሪ ስለሆነ ወንድ ልጅ እንትን ማለቱ ሁሉም ስለሚ አቅፈው ስለሚያነሳው የወንድ ልጅ ነጃሳነቱ ቀለል ይበል ተብሎ ነው አሉ። ሴት ደግሞ ማንም ስለማያነሳት ብዛት ስለማያነሳት አስቸጋሪ ስላልሆነ ችግር ስለማይፈጥር ለዛ ነው ነጃሳነቱ በነበረበት የቀጠለው አሉ። ይህም ግምት ነው ሁሉም ወላችን ምንድነው የምንለው? ሁሉም የሰው ልጅ ናቸው። ኢላው ምን እንደሆነ አላሁ አዕለም። هذا هو الحق ያንኛው የዑለማዎች ግምት ነው። እንደ ዒልም እንደ ፊቅህ ያዙት ባየር ላይ የግድ ይሄ ነው ብላችሁ ውሳኔ ሰጡበት ሳይሆን እንደ ዒልም ነው። ፉቃዎች የራሳቸውን ግምት እንደዚህ እንደዚህ ብለው ሰጥተዋል። እንደ ትንታኔ ነው የምትይዙት። ይሄ ተግባባን? ግልጽ ነው። እሺ ሽንታቸው ይለያያል፣ ትውካታቸው ይለያያሉ የሚል ደግሞ ተነስቷል። ህፃን ወንድ ልጅና ህፃን ሴት ልጅ ቢያስታውኩ የሁለቱም እኩል መታጠብ አለበት ወይ? እንደ ሽንት ይገምቷሉ። የወንድ ልጅ ትውካት እንደ ሽንቱ፣ የሴት ልጅ ህፃን ልጅ ትውካቷ እንደ ሽንቷ ተብሎ የሴት ልጅ ይታጠባል፣ የወንድ ልጅ ረሽኑ አይ እዚህ ላይ አልመጣም። እነሱ እሱ ላይ ብቻ ነው፣ ሽንት ላይ ብቻ ነው ልዩነት የመጣው። የሴቷ ሽንት ይታጠባል፣ የወንዱ ሽንት ረሽ ይደረግበታል። ትውካታቸው ግን ተመሳሳይ ነው የሚለውን መያዙ ነው አውላን የሚሉት ዑለማ። ግልጽ ነው። አላህ ጅስት ካላችሁ መሰለኝ ምን አሁን መጨረሻ ላይ ያልኩት መጨረሻ ላይ አሁን ያልኩት አይ መጨረሻ ላይ እየተናገሩ وعن أسماء بنت أبي بكر رضي الله تعالى عنها አሁን ደግሞ ሌላ ነው ይታጠባል እኩል ይታጠባል وعن أسماء بنت أبي بكر رضي الله تعالى عنهما በጣም ሞክሉት ይሄ ዕለት ተዕለት አብሮ የሚንቀሳቀስ ነገር ስለሆነ አንድ አስማ ቢንት አቢ በከር አስማ ቢንት አቢ በከር ማናት? ይሄ ኡሙ አብዱላህ እብን ዙበይር የአብደላህ እብን ዙበይር እናት ናት። አስማ የምትባለው ወቅቱ አኢሻ የአኢሻ ታላቅ እህቷ ናት። በአባት ይገናኛሉ። ወካነት አስማ አክበረ ሚንሃ ከአኢሻ ትልቋ ናት። አስለመት እስላምን ተቀብላለች ቢመካ መካ እያለች ነው እስላምን የተቀበለችው ቀብለል ሂጅራ ቀዲመን ድሮ ወሃጀረት ኢለል መዲና ወደ መዲና መጨረሻ ላይ ስደት እሷም አድርጋለች። ማተት ቢመካ መካ ነው ተመልሳ ሂዳ የሞተችው ባዕደ መቅተሊ እብኒሃ ልጇ ከተገደለ በኋላ አዙበይር ዙበይር ከተገደለ በኋላ ዙበይር ከተገደለ በኋላ ዙበይርን የገደለው ማን ነበር? ዩሱፍ እብኑ ሐጃጅ ነሰር እነዚህ የሱና ሱና አጃቢዎቹ ናቸው። ዙበይር ዙበይር ከተገደለ በኋላ ቢአቀለ ሚን ሸህሪን ከወር ባነሰ እንደውም 40 ቀን ከወር ባነሰ 15 20 ምን አካባቢ ነው ቆይቶ ተብሏል። ልጇ ከሞተ በኋላ ወደ ነው በሰባ ሶስት ዓመተ ሂጅራ ነው የሞተችው። ወለሐነሁ ሚአተ ሰና መቶ ዓመት ኖራለች። ወለም ተስቁጥ ለሐሲን አንድ ጥርሷ አልረገፈም። መቶ ዓመት ኖራ ጥርሷ እንዳለ ወላ ተገየረ ለሃ አቅል አቅሏም አልተቀየረ። 80 ከ90 ዓመት በኋላ እኮ ሰውዬ ወደ ህፃንነት ይመለሳል አይደል? አርዘለል ዑሙር የሚባለው ማለት ነው። እንደገና ህፃን ይሆናል። እንደውም ከህፃን በታች ይሆናል። ማዘላም በአሁኑ ሰዓት መጀመሪያ ስንኖራ وعن أسماء بنت أبي بكر رضي الله تعالى عنهما አላህ ስራዋን ይቀበላትና እሷንም አባቷንም عنهما የተባለው ሁለት ሶሐብይ ስለሆኑ ነው። አስማዕም ራሷ ሶሐብይ ናት። አቡበክርና አባቷም ሶሐብይ ስለሆነ ነው رضي الله تعالى عنهما የተባለው። እሷ ብቻ ብትሆን ኖሮ عنها ነበር የሚባለው። አንብዬ صلى الله عليه وسلم قال ነብዩ عليه الصلاة والسلام እንዲህ ብለዋል። في دم الحيض የሐይድን ደም በተመለከተ ነብዩ እንዲህ ብለዋል። ዩሲቡ ተውበ ልብስን ይነካ የደም ሐይድ የሐይድ ደም የሐይድ ደም ልብስን የሚነካ ዩሲቡ ተውበ ልብስን የሚነካ የሐይድ ደም ነጃሳ ነው ነጃ አይደለም እንዴት ነው ምን ፍርድ ሰጥተዋል? እነ ነብዩ አለይሂ ሰላቱ ወሰላም እንዴት አድርግናል? የሴቶች ትኩረት ስጡት። ተሁቱሁ ተፈግፍገው አሉ ተቀርፍተው ማለት ነው። መጀመሪያ ደረቅ ከሆነ ነው ደረቅ ከሆነ ሲደም ልሐይድ ስለ ሐይድ ደም የሲቦት ሰው በልብስን ስለሚነካው ነብዩ እንዲህ ብለዋል። ተሁት ተቀርፍተው ተፈግፍገው ማለት ነው። ሐት ማለት መፈግፈግ፣ ፈርክ፣ ደልክ፣ ሐክ እነዚህ ተህ አክት የሚባለው እንትኖች ናቸው። አንድ አይነት መፈግፈግ መፈግፈግ ማለት ነው። ተሑቶ ተፈግፍገው ተቀርፍተው ثم ተቁርሱ ቢልማ ከዛ በውሃ ታርቀው መጀመሪያ ደረቅ መቀርፈት ነው ያለበት። ማለት አካል ያለው ነጃሳ ሰውነታችን ላይ ደረቅ ነጃሳ ካለ በውሃ ከምናነካከው ይልቅ መጀመሪያ አካሉን ማስወገድ ቀርፍተን ከዛም ማለት ተሑቱ መጀመሪያ ተቀርፍተው ተፈግፍገው ثم تقرصوا بالماء ከዛ በውሃ ታርቀው ثم تنضحوا ከዛ በውሃ ተሰብስበው ማለት ነው መፈቅሩሱ ቢልማ ከዛ በውሃ ተሰብስበው ثم تنضح ከዛ ውሃ ትጨምርበት ታርከፍበት ትጭመቀው ሶስት ማለት ነው ደረቅ ከሆነ ምን ታደርገው ተቀርፍተው ከዛ በውሃ እያራሰች ተፈግፍገው መጨረሻ ላይ ውሃ ትጨምርበት ትጭመቀው ማለት ነው ተንዷል ሶስት አይነት ነው ምን ከሆነ በጣም አይለቅምና መሰለሉ ማለት ደመል ሀይድ በጣም አስቸጋሪ ነገር ነው፣ አይለቅም የሚባለው እዛ ነው። ይሄን ትኩረት ነጃሳ ነው ማለት ነው። ነጃሳውን ለማለት ምኑ ጋር ጣራ የሚለው ነው ሲጀምር ያኛው ላይ ሂላፍ ማለት ነው። ይፈሰድ የሚለው ይፈሰድ እንጂ እንዳይታይ ነው ስለሆነ መጀመሪያ ነው ነጃሳ ነው ለማለት ዋዲህ የሆነ ነገር ስለሌለ የሚነግስ ነገር ነበር ይታጠብ ነበር ማለት ነው። እንደዚህ አይ ምን ይሁን ነው የኔ እንትን እያልከኝ ያለው ይሄ ምን እንዳለ ታውቃለህ? በመፈግፈግ ብቻ ዝም አትልም እኮ ሴትዮዋ። ላይ አይደለም አሁን ጥያቄ ነጃሳ ነው አይደለም ብለው ሲሉ ምንድን ያቀረቡት ምንድን ነው መስከፈል ይቻለ ነጃሳ ሆኖ በነበረ ይታሰብ ነበር ደግሞ ነጃሳ ነው ብለው ያሉበት ምክንያት ምንድን ነው? ላይ ማለት ነው። ነጃሳ ነው ለሚሉ ሰዎች ይህኛው ሀይድ የሀይዱ ጋር ለማያዝ የሀይዱን ጋር ማለት ነው። አይ መዝይንና መንይን ሽንትንና መንይን ሀይትንና መንይን ሁሉን አንድ ላይ አናቸው። የአንዱ ደሊል ለሌላዋ አይሆንም። መንይ ራሱን የቻለ ነው። የራሱን ደሊል ይዞ ነው የሚሄደው። መሐቀቅ የሆነ ይኖረውም አይኖረውም፣ ሰላት ይኖርበትም አይኖርበትም፣ ራሱ ላይ ብቻ ነው ትኩረት የምናደርገው። ሀይድ ደግሞ ራሱን የቻለ ሁክም ነው። የሀይድን ደሊሎችን እዚህ ሀት ስላለ ሀት አድርጎ ትቅረት ስላለ ምናምን ነገር ብለን መንይም እንደዚህ መሆን አለበት ቅያስ አናደርግም። ተመሳሳይ አይደለም፣ ይለያያል። በጣም ይለያያሉ፣ ርቀት አለ። ተባባል ስለሚለያዩ ማለት ነው። ምን እሺ፣ እዛው ማህፀን ውስጥ እያለ ማህፀን ውስጥ ማህፀን ውስጥ እያለ እና ነጃሳ ተሸክመ ትሄዳለች። እኛም ሽንት ተሸክመን እኮ ነው የምንሄደው። አዎ አይ ችግር የለም ውስጥ ላይ ያለ ነጃሳ ነው። አሁን ህክሙ በማናውቀው ነገር ሁክሙ ውስጥ አንገባም። ውስጥ ላይ ያለ ነጃሳ ነጃሳነቱ ነጃሳ ነው። ነጃሳነቱ ነጃሳ ነው። የግድ ወደ ውጭ መውጣት አይደለም ነጃሳ የሚያደርገው እዛ ውስጥ ያለ ነጃሳ ነው። ወላኪን ነጃሳ ውስጥ ተሸክማ ምናምን የምትለው ነገር ደግሞ የለም። ጥቅም አለው፣ ለህፃን ጥቅም አለው። እዛ ያለ ነጃሳ ቢሆንም አሁን ሁክም የምንጠየቀው ነገር ነጃሳ ተሸክማ ነው የምትሰግደው። ምን ውስጥ ስለማንገባ ችግር የለም። ውስጥ ላይ ሽንት ምን ምን ብዙ ነገር ተሸክመን ሀይሉ ማለት ነው አሁን በእርግዝና ሰዓት ሀይሉ ልጅ ነገር እዚህ ጋር ደግሞ ነጃሳ የሆነ ነጃሳ መመገብ ክልክል ነው ልትሉ ነው ለምንድን ነው ስለዚህ ብለም ቅድም ከዛ ጋር ነገር መገቡ አላህ እንደዚህ አሁን ነጃሳ ሆኖ ከመጣ በኋላ እኮ ነጃሳ መመገብ ክልክል ነው። ግን ህፃኑ ልጅ በህፃኑ ልጅ እንትን ይጠቀመዋል ነው አይደል የሚገርመው ከተበላሸ በኋላ የወጣውን ነው የሚጠቀመው። በዛው ፕሮሰስ ይቀጥላል ማለት እንጂ እኮ ተበላሹ የሚወጣው ወደ ውጭ የሚወጣው እኮ already ተበላሹ ያለቀለት እኮ ነው። እንደዛ አይደለም። መጀመሪያ ላይ ያለው step ና መጨረሻ ላይ ያለው ይለያያል ሁለተኛ እንደዛ ክልክል ነው ብለን ሁክም የምንሰጥበት ነገር አይደለም። አላህ ነው process ኡን እያስኬደ አሁን ውጭ ላይ ያለውን እሺ፣ ለማንኛውም ተፈቶ ተፈግፍገው ثم تقرصه بالماء ከዛ በውሃ እያራሰች ተፈግፍገው ثم ተንበሑ ከዛ ተጠበው ሶስቱም ስቴፖች መኖር አለባቸው ደረቅ ከሆነ በጣም አን- አደ እንትን አስቸጋሪ መሆኑን ለመግለጽ ነው ነብዩ ሶስት ነገር ነው የተጠቀሙ ፈግፍጋ ትስገድ አይደለም ማለት ተፈግፍገው ከዛ ውሃ ትጨምርና ተፈ- አሁንም ተፈግፍገው ከዛ ውሃ ታርከፍክፍበት ትጭመቀው ሶስት ነገር ነው በትጥበቱ ማለት ነው። አሁን ኬሚካል ይኖራል ወይም ምስል የሚያስለቅቅ ሳሙና ነገር ከፍተኛ እንትን ያለው ኬሚካል ሳሙና ሊኖር ይችላል። የዛን ጊዜ ግን ይህን የምትጠቀሙት መጀመሪያ ይቀረፍቱታል ደረቁን ثم ተቅርሱ ቢልማ ከዛ ውሃ እየጨመሩ ይፈገፍጉታል። ከዛ መጨረሻ ላይ ንጹህ ውሃ ይጨምሩና ምን ያደርጉታል? ይጨምቁታል። ቀጣዩ ሐዲስ ደግሞ የተወሰነ እንትን ይለናል። ወአን አቢ ሁረይራ ረዲየላሁ ተዓላ አንሁ ቃል ቃለት ኸውላ ያ ረሱለላህ አለቻቸው። ኸውላ መጣችን። ኸውላ هي بنت يسار روى عنها أبو سلمة بن عبد الرحمن ዘግቦለታል። ከሷ ላይ ብዙ ዒልምን ወስዷል። ቃለ ኢብኑ አብዱል በር አክሻ አንተኩነ ከውላ ቢንቱል የማን ትመስለኛለች እያለ ነው። የራሱ ሸክ ነው። ከውላ ቢንቱ የሳር የምትባል ማለት ከውላ ቢንቱል የማን የምትባል ሌላ ሰሐቢያ አለ። ሁለት ሰሐቢዎች ናቸው ያሉት። የትኛዋ እንደሆነች የአባቷ ስም አልተገለጸም እያለ ነው። ከውላ ቃለት ከውላ ነው የሚለው ከውላ ቢንቱል የሳር ወይንስ ከውላ ቢንቱል የማን አላህ አለም። ከውላ ቢንቱል የሳር ናት እያሉ ነው። ከውላ ቢንቱ አልየማን ያለውን ሙአሊፍ ራሱ አልተቀበለውም እያሉ ነው። ሙአሊፉ ማለት እብነ ሐጀር አልአስቀላ አነሁ ቃል ያ ረሱላህ አለቻቸው መጣችና ኸውላ ፈኢን ለም የዝሀብ ደም አለቻቸው ሀታ አደረግኩት መጀመሪያ ቀረፈትኩት ከዛ ቀረፍቱ ቢልማ በውሃ ፈገፈኩት ثم نضحته ከዛ ውሃ ጨመርኩበትና ጨመቅኩት መልኩ ባይለቅስ አለቻቸው ፈኢን ለም የዝሀብ አለው አደም ደሙ መልኩ ባይወገድ እንዲህ ቢለኝስ አለቻቸው ቃል እንደ አሏት ነብዩ አለይሂ ሰላቱ ወሰላም የክፊኪል ማ ከዛም በኋላ ውሃ ይበቃሻል በቃ ተይዋለሁ color ኡ ባይለቅም ችግር የለም ዋናው አሰሩ መልቀቅ ነው color ኡ ባይለቅም ችግር የለም يكفيك الماء ውሃ ይበቃሻል ولا يضرك أثره ምልክቱ color ኡ መኖሩ አይጎዳሽም ችግር የለም በሶላትሽ ላይ ተጽዕኖ የለውም አሏት ነብዩ አለይሂ ሰላቱ ዋናው ግን color አለቅም ሲለን ምን አለ መሰላችሁ ውሃውን ስንጨምር ስንጨምረውና ልብሱ ላይ ነጃሳው ላይ ልክ ሲጨመቅ የሚፈሰው ውሃ የጨመርነው ውሃ ከሆነ የሚፈሰው ማለት ከለሩ ትንሽ ካልተቀየረ ጠርቷል ማለት ነው። አሰሩ ቢኖርም ችግር የለም። ግን እየጨመቅን እያለ የውሃ ከለሩ ገና እየተቀየረ እየተቀየረ እየፈሰሰ ከሆነ ማጠብ መቀጠል አለበት። ዛም በኋላ የሚቀረው አሰር አይጎዳም። ምልክቱ ቢኖር አይጎዳም። ምልክቱ አሰሩ መቅረቱ አይጎዳም። ገብቷችኋል እ ገብቷችኋል ሰዓት አለ አለ ለፈለገ ፈቅጃለሁ ከፋሪ ሀዲሱ ግልጽ ነው አልገባችሁም አልገባችሁም الترمذي الترمذي ዘግቦታል ወሰነዱ ضعيف ሰነዱ ضعيف ነው ضعيف ነው ማለት አይደለም ወላኪን መዕናሁ صحيح በሌላ ሐዲስ የተረጋገጠ ስለሆነ ሶሂህ ነው ሰነዱ ضعيف ነው። ሰነዱ ضعيف ነው ማለት ይሄ ሐዲስ የተዘገበበት አቡ ሁረይራ የዘገቡት ሐዲስ አለ። ከአቡ ሁረይራ የሆኑ ሰዎች 10 የሚሆኑ 15 ሰዎች ዘግረውታል። በዚህ ሰነድ የመጣው ከአቡ ሁረይራ በተዘገበው ይሄ ሐዲስ ሰንሰለቱ ضعيف ነው። በሌላ ግን ሐዲስ ስለተረጋገጠ ማዕናው صحيح ነው። ማዕናው صحيح ነው። ሰነዱ ضعيف ቢሆንም እንኳን ሐዲስ ላይ ጥንቃቄ ማድረግ ያለባችሁ ይሄ ሐዲስ ضعيف ነው ከተባለ ማዕናው ነው ወይስ መስኑ እንትኑ ሰነዱ ነው ضعيف ብላችሁ መጠየቅ የግድ ነው። ተግባባናል። ይህ ሐዲስ ضعيف ነው ከተባለ አውቶማቲካሊ ውድቅ አናደርገው። ሰነዱ ነው ضعيف በሌላ ሐዲስ የሚደግፈው ሐዲስ የለም ስላላችሁ፣ አይ ሌላ ሐዲስ ምንም ነገር የለም ይሄ ሰነዱ ضعيف ነው ከተባለ በዛው ሊቀር ይችላል። ሌላ ሐዲስ አለ ጠንካራ የሆነ ሐዲስ ከተባለ ይሄ ضعيفም ቢሆንም እንኳን ለዛንኛው ቁዋ ያንኛው መጥቶ ቁዋ ይሰጠዋል። ሶሒህነት ደረጃ ይወጣሉ። ስለዚህ ሶሒህ ነው ሐዲስ ማዕናው ሶሒህ ነው፣ ሰነዱ ግን ضعيف ሰነድ ማለት ዘገባው ማለት ነው። የዘገባው ሰንሰለት ضعيف ነው። አብደላህ እብኑ አብደላህ ብኑ ሉሐይዓ የሚባል ሰው እያለበት ነው ሐዲሱ ዱዒፍ ሰነድ አብደላህ ብኑ ሉሐይዓ የሚባለውን ዑለማዎች ደግሞ በጣም ዱዒፍ ይሉታል ደካማ ሰው ነው አቤት አይ ምን ሻወር ሲወስዱ ሻወር አው ከነ ጸጉራቸው ዋጅብ ነው። ጸጉር መቅረት የለበትም መታጠብ አለባቸው። ጸጉሩ ሹሩባ ተሰርቶ ከሆነ መፍታት ግዴታው አይደለም። ሰላሳ ሀታያት ሶስት ዝጋኝ ከጨመርሽ ችግር የለም ብለዋል። ግን ይገባዋል የሚል ነገር መኖር አለበት። አብዛኛው ይደርሰዋል ስለ እንጂ መፍታት ዋጅብ አይደለም። ራሱ ሹሩባው ምን መታጠቡ ሰውነትን ማዳረሱ ዋጅብ ነው። ልክ ከሀይድ ሲጠሩ መታጠብ ዋጅብ ነው። በግንኙነት ሰዓት በኋላ መታጠብ ዋጅብ ነው። ኢህቲላም ሆኖ መታጠብ ዋጅብ ነው። ኢህቲላም ላይ መጠንቀቅ ያለብን ኢህቲላም ላይ አንድ ሰው ሌሊት አዳሩ ግንኙነት ቢያደርግ መንጅ እስካልወጣው ድረስ ህጥበት አይወጅብበትም። ግንኙነት እንዳደረገ ያውቃል፣ ግን ሰውነቱን ሲያይ የለም ፈሳሽ ነገር አላየም፣ ይህ አይወጅብበትም። ግንኙነት የሚያደርግ ሰው ግን ዘውጀቱ ጋር ግንኙነት አደረገ፣ ግን ፈሳሽ አልወጣም፣ ይታጠባል ፈሳሽ ባይወጣም ቢሙጀረድ ኢላጅ አልሐሸፋ ብልቱ በመግባት ብቻ ፍጥነት ይወስዳል። እንደዚህ አይነቱን ያዙ። እህቲላም ሴቶችን ያያል። እንደውም ተማሪዎች ምን ይላሉ? አንሻ ዘውያና ሽንዘው አይደለም እንደዛ ሴቶችን ይመጣባቸዋል ወንድ ግንኙነት ያደርጋሉ። ሁሉም ሴቶች ባይሆኑም ግንኙነት ያደርጋሉ ሴቶች በህልማቸው ማለት ነው። ወይ ቀን ካዩት ሰው ጋር ወይ የሆነ ከሚያስቡት ሰው ጋር ወይ የሆነ ሰው ጋር ግንኙነት ሊያደርጉ ይችላሉ። አለ ግንኙነት በነብዩ አለይሂ ሰላቱ ሰላም ሐዲስ የተረጋገጠ ነው። ፈሳሽ አላቸው ወይ? አዎ አለ። ፈርም አለበት። አሁንም ፈሳሽ ካዩ ነው እነሱም ራሱ ትጥበት ፈሳሹ ምን መሆን አለበት? መብይ ሳይሆን መንይ መሆን አለበት። መንይ ደግሞ የግድ ግንኙነት በሚያደርግበት ሰዓት ሰውየው ይባነ ከእንቅልፉ ይነሳል ማለት ነው። ከእንቅልፉ ይቀሰቅሰዋል። መንይ ሲወጣ ማለት ነው። ሴቷም እንደዛው በጣም ምልክት አለው ብዙ ምልክት ግንኙነት ማድረግ ብቻ በህልም ስትበታ አትችል መንይ ካልታየ በስተቀር እንደፈለጋችሁ ሰሩ ጊዜ እነግራችኋለሁ። አዳዲ ነው እሺ ምናችን ነው አይደል እ እ ወዲህ አ ማንኛውም አልኻሪጁ ምን አሐድ ሰቢለይን ከሁለት ቀዳዳዎች የሚወጣ ነገር ሁሉ ውዱ ያስፈታል ውዱ ያስፈታል ሶላቱን ውስጥ ግን ሶላቱን አቋርጠህ መውጣት ነው። ባይሆን ወንድሞች የሆነ ነገር እንዳይጠራጠሩ አፍንጫህን ይዘው አይ ጥሩ ነው። ይሄ ለኸያል እንጂ ሐዲስ አለ እንደዛ አድርጉ ማለት አይደለም። ሽወድ አይደለም ማለት እሺ ጥያቄ አለ እ ከእንቅልፉ ከእንቅልፉ ሳይነቃ ብልቱ አካባቢ ረጥቦ ቢያገኝ ትቅበት ይወጅበታል። እርጥበቱን ማየት አለበት። የመንጅ ምልክት አለ፣ የመድይ ምልክት አለ። የመንጅ ምልክት አንደኛ ነጭ ነገር ነው፣ ይደርቃል። አንድ እርጥብ ከሆነ ሽታው የእንቁላል አስኳል አስኳል ይሸታል ነው ወይንም ደግሞ አጂ ቡኮ ቡኮ ይሸታል ነው የሚሉት። ሹካ ነገር ካላሸተታችሁ ዑለማዎች በዚህ ነው የሚገልጹ። ታሸተዋለህ እርጥበቱን ከለሩ ካላስታወቀ፣ አለበለዚያ ነጭ ነው ወፍራም ነገር ነው። ዝም ብሎ ፈሳሽ እርጥበት ነገር ከሆነ አትታጠብም። ሻወር መንይ መሆን አለበት። መንይ ለመሆን ደግሞ ምልክት ነገርኳቸው። ደረቅ ከሆነ ይጨመድዳል ሰውነት ላይ የሚቀረፈት ነገር አለው። ልብሱም ላይ ታውቀዋለህ። እርጥብ ከሆነ ደግሞ በሽታው ታውቀዋለህ። ሽታ አለው። መድይ ሽታ የለውም። ውሃ ነው፣ ንጹህ ነው። ፉቃዎች ለዚህ ነው የሚጠቅሙት። የፉቃዎች ሲገልጹት ከነሽተው ከነከለሩ ከነምኑ ነው የሚያስቀምጡት። ግልጽ ነው። ባቡል ውዱኢ ሶብ ሶስት ሐዲሶች ላይ ባቡል ውዱ ስለ ውዱ ውዱ ወዱ ይለያያል። ውዱ من الوضاءة لغة ካየነው لغة የ dictionary ጥሪያሉን ካየነው ውዱ ማለት من الوضاءة የተያዘ ነው። وضاءة ማለት አልሐሰና አልበህዝ ማብለክ ማብረክለክ ማብለክለክ ማማር መልክ مالك من الوضوء كالتالي وضوء وضوء او عمل مخصوص بشريعه كاين دغم يتوسنوا بوتاوتين ما تم مالك بشريعه كاين يتوسنوا بوتاوتين ما تم الله سبحانه وتعالى بالقران من قال يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق ወምሰሑ ቢሩኡሲኩም ወአርጁለኩም ይላል አይደል ይላል ይሄ ማንን ማጠብ እንዳለብን ውዱ የሚባለው እነዚህን ፓርቶች ማጠብ ነው። በቁርአን የተጠቀሱትን ማለት ነው እና በሐዲስ የተጠቀሱትን ማለት ውዱ ማለት ይሄ ነው። ወዱ እና ውዱ ይለያያል። بضم الواو ከሆነ ውዱ ብላችሁ ከቀራችሁት process ኡ ነው። ወይንም ደግሞ ይሄ ውዱ የሚባለው ፊትን፣ እጅን፣ ራስን ማበስ፣ እግርን ማጠብ የሚባለው ውዱ ይባላል። ይሄ ውዱ ይባላል። ወዱ ከሆነ ቢፈትሕል ዋዊ ከቀራችሁት ደግሞ አልማኡ ለዚ ይተወበኡ ቢ የሚታጠቡበት የውሃው ስም ነው። ውሃው ውሃው ወዱ ለምሳሌ ምን ትለዋለህ ሰውየው فأتني بالوضوء ማለት ምን ማለት ነው? ውሃ አምጣልኝ ማለት ነው። ፈእቲኒ ቢልወዱ ወዱ ወዱ አምጣልኝ ካልከው ውሃ ማለት ነው። ውዱ ግን አምጣልኝ አይባልም። እሺ ወአን አቢ ሁረይረተ ረዲየላሁ ተዓላ አንሁ አን ሰለላሁ ዐለይሂ ወሰለም ውዱእ ማለት የማንነታችን የሶላት የጀርባ አጥንት ነው። ሶላት ደግሞ የእስላማችን የጀርባ አጥንት ነው። እስላማችን ደግሞ ጀነት የሚግባችን የጀርባ አጥንት ነው። ስለዚህ ውዱእ ላይ በጣም ትኩረት ሰጥተን ማወቅ አለብን። የሚያበላሸውን ዋጅቡን፣ ሱናውን፣ ፈራኢዙን በደንብ ይተን ማወቅ አለብን። وعن ابي هريره رضي الله تعالى عنه عن رسول الله صلى الله عليه وسلم انه قال ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ለውላ አን አሾካ ማስቸገር ባይሆንብኝ ኖሮ አሉ። ማስቸገር ነው እንጂ ማስቸገር ባይሆንብኝ ኖሮ አላ ኡመቲ ኡመቶች ላይ ችግር መጨመር ባይሆንብኝ ኖሮ ለአመርቱሁም ባዘዝኳቸው ነበር ቢሲዋኪ ሲዋክን ተጠቀሙ ብዬ መፋቂያን ማአኩል ውዱእን በየውዱኡ ጊዜ ከየውዱኡ ጋር መፋቂያ እንድትጠቀሙ አዛቸው ነበር ማስቸገር ባይሆንብኝ ኖሮ لولا أن أشق على أمتي ኡመቶችን ማስቸገር ባይሆንብኝ ኖሮ لأمرتهم ባዘዝኳቸው ነበር ቢሲዋክ ማአኩል ውዱእ በየውዱኡ በየሶላት የምንል አለ ሌላ ሐዲስ በየሶላት በየውዱኡ ጊዜ ባዘዝኳቸው ነበር ይላል أخرجه مالك ማሊክ ዘግበውታል። وأحمد አሕመድም والنسائي وصححه ابن خزيمة እብነ ኹዘይማ ሐዲሱ ሰሂህ ነው ብለዋል። ወዘከረሁ ልቡኻሪ ሼኹ ልቡኻሪም ዘግበውታል። ባይሆን ተዕሊቀን ተዕሊቅ አድርገው ነው የዘገቡት። ተዕሊቅ ማለት ምን ማለት ነው? ሐዲሰ ሙዓለቅ ማለት ምን ማለት በተዕሊቅ ዘግቦታል። ዝም ብሎ ቡኻሪ የዘገበው አናቢ ሁረይራ ብሎ ነው የዘገበው። ሙዓለቅ ማለት ከሷሃቢዩ በታች ያሉት ሰዎች ካልተወሩ ሙዓለቅ ይባላል። ሙዓለቅ ይባላል። ለምሳሌ ሙዓለቅ ሐዲስ ነው ይሄ እንዳለ ብሎግ ሙሉ ሙዓለቅ ሐዲስ ነው። ሰነዱን ዘርዝረናል። መሐመዳን ከማል ከማላን ጀማል ጀማላን ሰዒድ ሰዒድ አን አብድላህ አን አብድላህ አን አቢ ሁረይራ እያን አልዘረዘርንም ማለት ዝም ብለን አን አቢ ሁረይራ ነው ያለው። ይሄ ሙዓለቅ ነው የሚባል ቡኻሪም ተአድርጎ ዘግቦታል። ሌሎች ሐዲሶች ተአሊቅ አያደርግም። አንዳንድ ሐዲሶችን ሙዓለቅ የሆኑ ሐዲሶችን ዘግቧል ቡኻሪ ራሱ። ይሄ ሙዓለቅ የሆነ ሐዲስ ነው። አን አቢ ሁረይራ ብሎ ነው የዘገበው። ቡኻሪ ላይ አለ። ማሻአላህ ሰው እንደሆነ ስላወቀ ነው የዘገበው ወይ እንደሆነ ስለሆነ እንደሆነ ስላወቀ ነው የዘገበው። እነ ማሊክም አህመድም ነሳኢም እብነ ኹዘይማም ዘግበውታል። ቡኻሪም ተዕሊቅ አድርጎ ዘግበውታል። ሐዲሱ ሰሂህ ከዛ ሐዲስ የምንወስደው ነገር አለ። ነብዩ አለይሂ ሰላቱ ወሰላም ማስቸገር ባይሆንብኝ ኖሮ ኡመቶችን አዛቸው ነበር አሉ። ማስቸገር ስለሆነ አላዘዝኳቸውም እንጂ አሉ። ስለዚህ ባዘዝኳቸው ነበር ማለታቸው ሀታ ራሱ ኡሱልዮች የወሰዱት ነገር አለ። ከዚህ ላይ ምን የነብዩ ትእዛዝ ዋጅብ ነው ማለት ነው። ከዚህ ራሱ ይወሰዳል። የነብዩ ትእዛዝ ዋጅብ ነው ማለትን ከዚህ ውል ለምን ባዘዝኳቸው ነበር ማስቸገር ነው እንጂ አሃ የነብዩ ትእዛዝ ዋጅብ ነው ማለትን ከዚህ ወስደዋል። አንድ ሁለተኛ ነብዩ አለይሂ ሰላቱ ወሰለም ማስገር ነው እንጂ ማስቸገር ባይሆንብኝ ኖሮ አዛቸው ነበር ማለታቸው አልታዘዝንም ዋጅብ አይደለም እንጂ ሱነተ ሙአከዳ ነው ማለት ነው። በጣም አስፈላጊና አንገብ የሆነ አገላለጽ ነው የገለጹት ነብዩ አለይሂ ሰላቱ ወሰለም ስለዚህ ሽዋክ እንደ ኩል ውዱእን ውዱ ባደረግን ቁጥር በጣም አስፈላጊ እንደሆነ ከዚህ እንረዳለን። ግልጽ ነው። ገብቷችኋል? وعن حمران مولى عثمان رضي الله تعالى عنه حمران حمران ይቻላል وعن حمران مولى عثمان حمران የሚባለው ወይም ሐምራን ካሊድ ብኑ ሰባሁ ኻሊድ ብን ወሊድ ኻሊድ ብን ወሊድ ማርኮ ያመጣው ባሪያ ነበር። ይሄ ሑምራን የሚባለው የዑስማን አገልጋይ ነው። መውላ ዑስማን ዑስማን ብን አፋን የዑስማን አገልጋይ ነበር። ሑምራን ወይንም ሐምራን የሚባለው ማርኮ ያመጣው ኻሊድ ብን ወሊድ ወአርሰለው ለዑስማን በዘመን ሲዲቅ በሲዲቅ ዘመን ነው ለስጦታ ለዑስማን የፈተው ፈአተከ ዑስማን ዑስማን ነፃ አወጡት። መጨረሻ ላይ የፈተው አገልጋይ ሆኖ እሳቸው ጋር ነበር የቆየው በሰባ አምስተኛው ዓመተ ሂጅራ ነው የሞተው። ዑስማን የሚባሉት ደግሞ የሁለቱንም ልንገራችሁ። ዑስማን ደግሞ ኸሊፈቱ ሳሊሱ አልኹለፋ ራሽድን ከኹለፋ ራሽድን ሶስተኛው ናቸው። አስለመ ቀዲመን ቀድመው ነው የሰለሙት። ተዘወጀ ሩቀያ ወባዕድሃ ኡመ ኩልሱም የነቢዩን ሁለት ልጆች አግብተዋል። ሩቀያን መጀመሪያ አገቡ። ሩቀያ እንደሞተች ኡሙ ኩልሱምን ምትክ ሰጠው እዛው ነቢዩ አለይሂ ሰላቱ ወሰላም ሁለት ትማማቶችን ማግባት እንደሚቻል በተመሳሳይ ሰዓት እንዳይሆን እንጂ እንደሚቻል ከዚህ እናገኛለን። ሩቀያን አግብተው ዑስማን የነብዩ ልጅ ሩቃ ስትሞት ኡሙ ኩልሱም ነብዩ ሰጧቸው። ዙኑረይን በመባል ይታወቃሉ። ከዚህ በተነሳ ሁለቱ ባለ ብርሃማው በመባል ይታወቃሉ። ይሄ መጠሪያቸው ነው። የነብዩን አለይሂ ሰላቱ ወሰላም ሁለት ልጆች ስላገቡ ነው ሁለት እህትማማቾችን ማግባት እንደሚቻል በተለያየ ሰዓት ከዚህ ራሱ እናገኛለን። ቢንተ ነብይ ሰለላሁ ዐለይሂ ወሰለም ከሱም የዙኑረይን ተብለው ተጠርተዋል። ቁቲለ ሸይ የውመል ጁሙዓ ጁሙዓ ቀን የተገደሉ በዙልሂጃ 18ኛው ቀን በ 35 ዓመተ ሂጅራ የውመል ጁሙዓ ነው የተገደሉት ዑስማን። እነዚህ ኸዋሪጆች ስንክኖች ናቸው ያስገደሏቸው። አብደላህ ብን ሰበእ የሚባሉ ሑምራን መውላ ዑስማን። ለማንኛውም የዑስማን አገልጋይ የነበረው ዑስማን እንዲህ ይላል ረዲየላሁ ተዓላ ዐንሁ አላህ ስራውን ይቀበለውና أن عثمان ዑስማን ይላል ዑስማን ዑስማን ዳአ ጠሩ بوضوء بوضوء ለምን ዋዋል ነው ሸምሱ ዋውን ለምን ፈትህ አደረገው? አዎ ውዱኡን አምጣልኝ ሳይሆን ወዱ ውሃውን አምጣልኝ፣ እስቲ ውዱ ማድረጊያ ውሃ አምጣልኝ አሉ። دعا ጠሩ እያለ ነው። ጠሩኝ ና አምጣልኝ አንተ ሑምራን አሉ። ዳአ ቢወዱእን ቢወዱእን ውዱ ማድረጊያ አምጣልኝ አሉ። አመጣሁላቸው ሰጠኋቸው። የሚገርመው ዑስማን ሰሃቦችን እና ታቢዕዮችን እዛ አካባቢ ያሉትን ሊያስተምሯቸው practical ማስተማር ነው። በጣም ለሰዎች ሰጥቶ የሚገባው እውቀት ዝም ብለው መንገድ ሲሉ ነበር። ውዱ አደራረግ እንደዚህ ነው እንደዚህ ነው እንደዚህ ነው ብለው ከሚነግሩት እያሳዩ በተግባር ለማሳየት ነው። ዑስማን ውዱ አደራረጉ እንዴት እንደሆነ ለማሳየት ነው። ተመልከቱ፣ እንከታተል process ጃአ ቢወዱእ ወዱ ማድረጊያ ውሃ አስጠሩ አስመጡ ማለት ፈገሰለ ከፈይ ውሃውን አመጣሁላቸውና ሰጠኋቸው። መጀመሪያ መዳፋቸውን አጠቡ። ስን ጊዜ ሰላሳ መራት ሶስት ጊዜ መዳፋቸውን አጠቡ። እቃውን እንዲያደረጉ ውጭ ላይ ሶስት ጊዜ ታጠቡ። አታከው የምታደርግበት ሰፊ ወይንም ደግሞ ገበታ መሰል ነገር ከሆነ እጅህን እያስገባ ውሃ መዝገን ይቻላል። ባይሆን ተኝተህ መነሳት የለም። ማድረግ ውዱውን ማድረግ ይቻላል። ولكن ውጭ ላይ ሶስት ጊዜ መጀመሪያ ጠብ። ውጭ ላይ ሶስት ጊዜ ውሃ ውስጥ እጅህን ከመጨመረ በፊት ውጭ ላይ ሶስት ጊዜ ጠብና ከዛም በኋላ እጅህን እያስገባ ብትታጠብ ችግር የለም። ውጭ ላይ ሶስት ጊዜ መዳፍ መታጠብ አለበት። ይሄ የውዱ የመጀመሪያ process ነው። ፈገሰለ አጠቡ ማን ከፈይህ ሁለት መዳፋቸውን ሰላሳ መራት ሶስት ጊዜ አጠቡ። ثم ተመድመዶ ሶስት ጊዜ መዳፋቸውን ካጠቡ በኋላ ثم ተመድመዶ ከዛ ተጉመጠመጡ። ወስተንሸቀ በአፍንጫቸው ወስተንሰረ አስወጡ። ወስተንሰረ ብቻ የሚል ሐዲስ አለ ሌላ ቦታ እስቲንሳር ሁለቱንም ይይዛል። እስቲንሳር ማለት ማስወጣት ማለት ነው። ያስገቡትን ውሃ ማስወጣት ማለት ነው። እስቲንሳር ማለት እስቲንሳር ደግሞ ከስቲንሻቅ በኋላ ነው የሚገኘው። ሁለቱ አንድ ላይ ከመጣ ማሻአላህ። እስተንሸጠ ማለት ውሃ ባፍንጫው መጠጠ ማለት ነው። እስተንሰረ ማለት ደግሞ ያስገባውን አስወጣ ማለት ነው። ግን እስቲንሳርን ብቻ ብንጠቀም ስለ እስቲንሻጥ የሚተካልና ሁለቱንም አምጥተን ትገኛል። ثم ተመድመዶ ከዛ ተጉመጠመጡ መድመዶው ላክ ነው አፋቸው አስገቡ ወስተንሸጠ ወስተንሰረ በአፍንጫቸው ሳቡና መልሰው አወጡት ማለት ጊዜ ሶስት ጊዜ የሚላል እዚህ የለም አሁን ሶስት ጊዜ የሚል ምናምን እንፈልጋለን ሌላ ሐዲስ አሁን ግን ያለውን ብቻ ነው መያዝ ያለባቸው። ይሄንኛው ይግባችሁ እዛኛው ጋር እንደ ጀምዕ እንድናደርገው እንድናገናኝ ثم ተመድመዶ ወስተንሸቀ ወስተንሰር አንድ ጊዜ ብቻ ነው የሚጠቀመው ወይም ቁጥር የለም። ثم غسل ከዛ መድመዷና እስቲንሻቅ ካደረጉ በኋላ ثم غسل ወጃው ከዛ ፊታቸውን አጠቡ። ስንት ጊዜ? ሰላሳ መራት ሶስት ጊዜ ፊታቸውን። ይሄ በቁጥር በአሃዝ ተቀምጧል። ሶስት ጊዜ አጠቡ ፊታቸውን። ከዛ ثم غسل يده اليمنى ከዛ ቀኝ እጃቸውን አጠቡ። ኢለል ሚርፈቂ እስከ ሚርፈቅ ድረስ እስከ ምናቸው ድረስ እስከ ክንዳቸው ድረስ እዚህ ላይ ዑለማዎች የሚናገሩት ነገር አለ። ኢላ ቢማዕና ማዕናት ወይስ ኢላ ጋያናት? ኢላ ከሆነ እሱ ድረስ ከሆነ ራሱ አይታጠብም ወይ የሚል ኺላፍ ተነስቷል። ያጋጣሚ እኛ ልናጥበው እንችላለን። ግን ዕልም ላይ በጣም ለምንድን ነው የሆነ ሰው ግማሽ ክንዱን ባያዳርሰው ወይም ኢላ ነው የተባለው እስከ ስለሆነ የተባለው እስከ የተባለው ነገር ይገባል ወይ አልጋያ የድኹሉ ታህተል ሙገያ ጋያ ራሱ አብሮ መታጠብ አለበት። ማዓል ሜርሰቅ እንደማለት ነው። ከክንዱ ጋር እንደማለት ነው። እስከ ክንዱ ያለውን መድረሻ አታድርጉ። እሱ ጋር አብሮ መታጠብ አለበት። አለዚ ላ የቲሙል ዋጅቡ ኢላ ቢሂ ፈሆ ዋጅብ ዋጅብ ነገር በሱ እንጂ የማይሟላበት ነገር አብሮ ዋጅብ ነው። ስለዚህ ثم غسل يده اليمنى ቀኝ እጃቸውን አጠቡ ኢለል ሚርፈቂ እስከ ማአ አልሚርፈቅ ክንዳቸውን ጭምር ማለት ነው። ሰላሳ መራት ሶስት ጊዜ አጠቡ። ثم اليسرى ከዛ እግራቸውን مثل ذلك እንደዚሁ ምን ማለት ነው? ግራ እጃቸውን እንደዚሁ ቀኝ እጃቸውን እንዳጠቡት ሁሉ ሶስት ጊዜ በቁጥር እናም ደግሞ መዓል ሚርፈቅ ኢለል ሚርፈቅ ድረስ ማለት ነው እስከ ክንዳቸው ድረስ ثم مسح برأسه ከዛ ራሳቸውን አበሱ እያሳያቸው ነው ፕሮሰሱን ዑስማን እየታጠቡ እያሳዩ ነው ثم መሳሐ ቢረእሲ ከዛ ራሳቸውን አበሱ። ስንት ጊዜ በአሃዝ አልተቀመጠም ማለት አንድ ጊዜ ብቻ ነው። ሌላ ቦታ ነው አንድ ጊዜ ብቻ ነው የሚታበሰው። ثم غسل رجله اليمنى ከዛ ግራ አጠቡ። ኢለል ከዕበይን ማዕል ከዕበይን ኢላ የሚለው እስከ ከሆነ የማይገባ የሚገባ ነገር ስለሚኖር ማ አንድ ማለት ነው። ይህንን ውሰዱ ብሎ ኢለል ከዕበይን እስከ ቁርጭምጭሚታቸው ድረስ ቁርጭምጭሚታቸውን ጭምር አጠቡ። ሰላሳ መራት ሶስት ጊዜ ثم اليسرى ከዛ ግራ እግራቸውን ሚስለ ዛሊክ እንደዚህ በቁጥርም ሶስት ጊዜ አንተ ሶስት ጊዜ ለማድረግ ሱናውን ለማድረግ ከፈለግን በቧንቧ ከሆነ የምናደርገው ከፈት እናደርግና አንድ ጊዜ እናዳልፋለን፣ እንዘጋዋለን፣ እንከፍትና እንዘጋለን፣ እንከፍታለን። በቃ ሶስት ለማድረግ ማለት ነው። ቁጥሩን ለማስገኘት ከፈለግ የግድ ቁጥሩን ማስገኘት ዋጅብ ነው ማለት አይደለም። ዋናው መዳረሱ ነው ውዱ። ይሄ ዋጅቡን ነው የምንመለከተው። ሶስት ጊዜ ማድረጉ የግድ ثم ቃል ከዛ እንዲህ አሉ ዑስማን ውዱን ከጨረሱ በኋላ እንዲህ አሉ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን አይቻለሁ አሉ ተወضአ ውዱ ሲያደርጉ ነብዩን አይቻቸዋለሁ ነሕወ ውዱኢ ሃዛ ልክ አሁን እኔ ውዱ ሳደርግ እንዳሳየኋችሁ ሲያደርጉ አይቻለሁኝ አሉ ልክ እንደዚህ እናንተም አድርጉ እንደውም ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል መን ተወضአ ምስለ ውዱኢ ሃዛ ይህን አይነት የኔ ያደረግኩትን አይነት ውዱ ያደረገ ሰው እና ሱመ ሰላ ረከዓተይን ከዛ ሁለት ረካዓ የሰገደ ወለም ይሐድስ ነፍሰሁ አን ዱንያ ስለ ዱንያ ነፍሱ ምንም ሳያማከራት ንጹህ ሶላት እየሰገደ غفر الله له ما تقدم من ذنبه ወንጀሉን አላህ ይምረዋል ብለዋል ነብዩ አለይሂ ሰላም ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት ነው። ሐዲሱ ይበቃናል። አንድ እንትን ነገር ልንገራችሁና እንሄዳለን። መድመዷ እስቲንሻቅ እስቲንሳር ይወጅባል ወይስ አይወጅብም? የውዱ አካል ነው ወይስ አይደለም? መድመዷና ስቲንሻት ዋጅብ ነው ወይስ ሱና ነው? ሱና ማለት ወደ መሐዲሶች ከመጣን የነብዩ ድርጊት ማለት ወደ ፉቃዎች ከመጣን ደግሞ ቢያደርጉት የሚበረታታ ባያደርጉት ግን ምንም ተጽዕኖ የሌለው ማለት ነው። እስኪ መደረግ አለበት የለበትም ማለት ችግር አለው ቢቀር ችግር አለው ወይስ የለውም? እሺ ምን ብለዋል መሰላችሁ? ዋጅብ አይደለም ያሉት ሰዎች መሐዲሶች ዋጅብ ነው ነው ተመድመድ የሚል ትእዛዝ አለ። አንደኛ ነብዩ በድርጊታቸው ትተው ታያቁ ያለ መድመዷ ያለ ሲንሻቁ ዱዓ አድርገዋል የሚል አንድም ታሪክ የለም፣ የተጻፈም የለም። አንድ የነብዩ ድርጊት ስለሆነ ሁሉ ጊዜ ህይወታቸው ጋር የተያዘ ሲያደርጉት የነበረ ነው፣ ትተው ታያቁ። ስለዚህ ዋጅብ ነው። አንድ ሁለተኛ ሌላ ቦታ አዘዋል። ተመድመዱ የሚላል መድመዱ አድርግ ኢዛ አረፍተ አንተ ተወባ ውዱ ማድረግ ስትፈልግ መድመዱ አድርግ የሚላል አድርግ ከሆነ ትእዛዝ ነው ምን እስካልመጣ ድረስ ችግር የለም የሚል እስካልመጣ ድረስ ሁለት ይህን ይህንን ይዘዋል ዋጅብ አይደለም የሚሉ ሰዎች ቁርአኑን ጀል ያደረጉት ያ አዩሃ الذين آمنوا إذا قمتم إلى ፈተመድመዱ አይደለም ያለው ምንድን ያለው ፈግሲሉ ውጁሃኩም ብሎ ነው የተናገረው አለ ፊታችሁን እጠቡ ብሎ ነው የተነሳው ቁርአን ስለዚህ መጥመዷና ስትንሻቅ ማለት የለም ዋጅብ አይደለም ማለት እየገባችሁ ነው። ዋጅብ አይደለም ማለት ለምን? ቁርአኑ ፊታችሁን እጠቡ ብሎ ነው የተነሳው። አይ ይወጅባል ያሉት ሰዎች ደግሞ ሐዲሱን የያዙት ሰዎች ደግሞ ፊት አስተጣጠብ ሁለት አይነት አስተጣጠብ አለ አሉ። ውስጣዊ ፊትና ውጫዊ ፊት ብለው ነው። ምክንያቱም አፋችንና አፍንጫችን ፊት ላይ ያለ ነው። የውስጥ አካልንም ታጥባለህ፣ የውጭ አካልንም ታጥባለህ። እዛ ፊታችሁን እጠቡ ነው ያለው። ነብዩ ደግሞ ፊታችን እንዴት እንደምናጥብ ነገሩ። አፍም ፊት ላይ ስለሆነ ያለው አፍንጫም ፊት ላይ ስለሆነ ያለው ውስጥ ውስጡን እንዴት ማጠብ እንዳለብን ውጭም እንዴት ማጠብ እንዳለብን ነብዩ ይበልጥ አብራሩት እንጂ መድመዷ የሚለውን ለብቻ ማየት የለባችሁም ብለው መልሰዋል። የቀረውን ደግሞ ነገ ተነገ ወዲያ እናያለን ኢንሻአላህ። ወረቀቶች ጥያቄ ካላችሁ ጠይቁ። class የለም ነው ሴት ልጅ ስታደራርቅ እንዴት ነው? እንደሚደርቅ ታደራርቀው አይደርቅም ማለት ሶፍትም ትጠቀም ከሶፍት በኋላ ውሃ መጠቀሙ جمع ማድረጉ ጥሩ ነው። ሶፍት ወረቀት ሶፍት ተጠቅማ ከሶፍት በኋላ ውሃ መጠቀም ያለ ስንጃ ግን መንቀሳቀሱ ጥሩ አይደለም። ለመነጀት ያጋልጠናልና ማዳረቁ ይሄ ነው። በሶስት ሳዳር ከዛ ውሃ direct መጠቀም ይቻላል ወይ? ውሃ ይቻላል። ሶስት ሳትጠቀም ሽንቱ በቃ ካሁን በኋላ ከውስጤ አልቋል፣ አይመነጭም፣ ወደ እስቲንጃ ካደረግኩ በኋላ የሚንጠባጠብ ነገር አይኖርም ካለች يقين ካላት በኋላ እስቲንጃዋን አድርጋ መነሳት ትችላለች። ሶፍት ባትጠቀም ሶፍት ተጠቅሞ እንትኑን መጠቀሙ ደግሞ ይቻላል። ወይም ደግሞ ውሃ አልጠቀምም ካለች በሶስት ብቻ ሰግዳለሁ። እስቲንጃ ይቻላል አይደል? እስቲንጃ ይቻላል ትችላለች። ያው እንደሚደርቅ ብቻ የለቲ ታሪፉ ምን ጀምስ አደርግ ይቻላል። በድንጋይ ብቻ በሶስት ብቻ አዳርቆ ሰው ውዱ አድርጎ መስገድ ይችላል። ውሃ እያለ ራሱ ውሃ ሳታጣ ውሃ ሳይኖር ሽንት ቤት ገብተህ ብቻ ምን መሆን አለበት? ሽንትህም ሆነ ማንኛውም ሰገራው ሙሉ በሙሉ አስወግጄዋለሁ የሚል ነገር መኖር አለበት። በሶስት ቁራጭ ወቅቶች ወይ በሶስት ድንጋዮች ይሆናል። በአምስት በሰባት ታዳርቀውና ወጥተህ ውዱእን አድርገህ መስገድ ትችላለህ። ለምሳሌ እስቲንጃ ቦታ ልመች ካለ በሶስት ታዳርቀውና ውዱእ አድርገህ ስገድ ችግር የለም። ሶስት ተጠቅመ ውሃ መጠቀምህ ማሻአላህ ይበረታታል በጣም ውሃ ብቻ መጠቀምህም ይቻላል። ካሁን በኋላ ከውስጥ ሊወጣ አይችልም የሚልበት የቅል ላይ ከደረስ ዝም ብለህ direct ሶፍት ሳትጠቀም ወረቀት ሳትጠቀም ውሃ ብቻ መጠቀም ትችላለህ። ولكن አንድ ጥሩ ነገር አለ። ሶፍት ተጠቅመ ውሃ ስትጠቀም more የመጥራት እድል አለ። እዛ ነው جمع ማድረጉ የተሻለ። ውሃ እያለ ራሱ በስንዳም ይቻላል። ስለ ጫት እንዴት ነው? የጫት ብዙ ጊዜ ተነጋግረናል። በተደጋጋሚ ማንሳቱም ጥሩ አይደለም ማለት አንድ ነገር አለ። ጫት ክልክል ነው ክልክል አይደለም። ይሄ በቃ እኔ አጋንኝ ባልነግራችሁም በጣም በሚገርም ሁኔታ አጋንኝ የነገርኳችሁ ማለት እንደው መግለጽ የሌለበት ደረጃ ድረስ ደርሼ የገለጽኩላችሁ ነገር አለ። እንዳስጠላችሁ ነው እንጂ ሰውየውን ክብሩን እንድነኩ አይደለም። የሰውን ክብር መንካት አይደለም። የሰውንም ክብር መንካት አይደለም። እንዲህ ሰው ነው ለወንድም አዝነ የምትገልጸው አገላለጽ ነው። ቢያንስ እንዳስጠላው እንዲሳቀቅ መሳቀቅ አለበት ክልክል ነገር ላይ አናስታቀው አይባልም። ይህ ነህይ አኒል ሙንከር የግድ ወጅብክላ እንደዚህ አይነት ትግግር አትስተዳደሩበት። ሐራም ነገር ክልክል ነገር ወንድሜ እየተሰቃየ እያለ ብናገረው ይጠላኛል ወይንም ተቃውሞ ያስነሳል እንደዛ ነገር ብሎ ነገር የለም። የአኸራ ጉዳይ ላይ አትደራደር። በቃ ግን ወንድማችንን ቀስ ብለን እንምከረው፣ አገላለጻችንን እናስተካከል፣ ከኔ ጀምሮ ማለት ነው። ማሻአላ ጣት ማለት የግድ ቁርአንና ሐዲስ የለም ነው ሰውየው ብሎ ያለው። ቁርአንና ሐዲስ የለም። ቁርአንና ሐዲስ ቢራ የሚላል እንዴ? ቢራ ተጠጡ ይላል? የለም። ቢራ የሚል የለም። አረቂ የሚል አለ? ቁርአን ላይ የለም። ነቢዝ የሚል አለ? የለም። ኸል ነው የተከለከለው። ኸምር ኸምር ነው። ኸምር ደግሞ የዕንብ ጭማቂ ብቻ ልናደርገው እንችላለን። ለዚህ ነው ያጋጣሚ የሰማሁትን ጭፋ ልንገራችሁ። በረመዳን ጠላ የሚጠጣበት ሀገር አለ። በረመዳን ለምን ጠላ ትጠጣላችሁ ስላቸው ጠላ ጠጥተን እንቅልፍ የለም፣ ስለዚህ ቁርአን ስንቀራ እናድራለን። ለምን ጠላ ትጠጣላችሁ? ጠላ ክልክል ነው የሚላለ አምጣልኝ ቁርአን ሐዲስ እስኪ አምጣ ጠላ ክልክል ነው የሚል ጠላ ጠላ ተብሎ ግድ መጻፍ አለበት እንዴ? አንተ ዚና እኮ ዚና ክልክል ነው የተባለው እንጂ አስር ጋር ዝሙት መስራት ክልክል ነው ያልተጻፈ። ከአስር ጋር አስርን ይዘህ መውጣት ሐራም ነው፣ አስርን መጨበጥ ሐራም ነው የሚል የለም። በቃ ዝሙት ሐራም ነው የተባለው። ዝሙት ነገር ሁሉ ማንኛውም ጋር ከሙስሊምም ካፊርም ማንም ጋር አይቻልም። በቃ የሚያሰክር ነገር ሁሉ ሁሉ ማ ይኸምሩ አቅል ፈሆ አእምሮን የሚቀይር ነገር ሁሉ ኸምር ነው ሐራም ነው፣ ክልክል። እሺ አቅልን የመቀየር ይዘቱ ይለያያል። ምን መጠጥ ጠጥተህ ዝሙት ትሰራለህ፣ አጥቅመህ ግን ሶላትን የምትሰግደው ነው። ይሄን የሚመጣው መጀመሪያ ከኖርማል አካል አውጥቶ ሸርብ ያደርግህም የምታለቅስ ቢያደርግህም ተቅይ ቢያደርግህም መጀመሪያ ያለቅስ ያላለቀስከውን ለቅሶ ከጫፍ በኋላ ካለቀስክ ሰክረሃል። ስለዚህ ወደ ትክክል ቢያመጣል ወላሂ ጥንቃቄ እናድርግ በጣም አንድ ይሄ ነው በቃ ሙስኪር አንበለው። እሺ እሺ በቀላል ሂሳብ አይታይ፣ በቢራ ሂሳብም አይታይ። እሺ ግን አንድ ነገር አለ ሌላ እንደው ቢያመጽ ቢያመጽ ራሱን ይጎዳል። በዚህ ደግሞ የሚቅመው ሰውዬ ልጆቹን አያስቅምም። ይህን እናውቃለን። የሚቅም ሰው ልጆቹን ቃሙ ብሎ አይመክርም። የሚቅም ሰው ልጆቹን ቃሙ ብሎ አይመክርም። እንደሚጎዳ ጥርስ እንደሚጨርስ እናውቃለን። ሆድ እንደሚጎዳ እናውቃለን። ምግብን እንደማይተካ እናውቃለን። ብር ማባከን እንደሆን እናውቃለን። ቢያንስ ቢያንስ አሁንም አሁንም ቢያንስ ትራፊክ እየቃማቸው አታሽከርክሩ ማለቱ ምን ማለት ነው? ይህንን የምናስብ ትራፊክ መከልከሉ ዶክተርን ጠይቆ ክልክል ነው ወይ ቃሙ ይባል አይፈቀድም። ሳዑዲ አረቢያና ለንደን ላይ ቢገኝበት ዘብጥያ ትገባለህ። ለምን መጠጥ እየጠጡ ጫትን ለምን ከለከሉ? ኢሮፖች ምን ያክል አንተ ከመጠጥ በላይ ቢራ እኮ ጥቅም አለ፣ የሆነ ጥቅም አለ። አላህ ራሱ ሲናገር ምንድን ነው አለው? እንትኑ ጉዳቱ ከጥቅሙ ያመዝናል። ጉዳቱ ከጥቅሙ ያመዝናል ነው እንጂ ጥቅም እንዳለው ራሱ ቁርአን ነግሮናል። ቢራ የሚጠጣ ሰው ይወፍራል። ቢራ የሚጠጣ ሰው ሰውነቱ ይጠራል። ቢራ የሚጠራ ሰው የሚጠጣ ሰው የሆነ ነገር አለ የሆነ ነገር አለ ቢራ ላይ። ጣት ላይ ግን ክስት ራሱ ቅጠል ነው የሚሆነው ሰው ታውቃላችሁ በቃ ይሄ ሰዎች የተመለከቱ ዶክተር ይከለከላል፣ ትራፊክ ይከለከላል፣ ራሱ ከሃዲያኖች ራሱ ይቃወማሉ፣ ይከለክላሉ። እንኳን የእምነት አካላት ይሄ ሁሉ ተሰብስቦ ቁጠሩት፣ በጣም ቁጠሩ ታቁታላችሁ። ስለዚህ